الله صلى الله عليه وسلم الإيمان بالرسل عليهم الصلاة والسلام رسلك يا الله ملك تنيوتشن من مقبل يا الله سلام النازنت النازنة بالنسول أيهن በሙስሊሞች እምነት እንዴት ይታያል የሚለውን ነጥብ ኢንሻአላህ እንመለከተዋለን አልኢማኑ ቢሩሱል በመልእክተኞች ማመን የሚለው የመጀመሪያው ነጥባችን ነው አሩሱል ملكتنيوش مالت هم صفوة الخلق الله كفطران مكاكل يمرط اتشونا اتشو وهداة البشر الى الحق سوچن ودونت قدانا سبب هنا يميمرو يؤنة منقد يمي ملكتو برهانوشنا اتشو والواسطة بين الله وعباده في تبلغ رسالاته ودينه يا الله الملائكة ملكتوشنا እሱ የደነገገውን ሃይማኖት ለፍጡራን ለማድረስ በአላህና በባሮቹ መካከል አማካይ ሆነው የሚሰሩት እነዚህ ሩሱሎች መልእክተኞች ነቢያት ተብለው ይጠራሉ ማለት ነው አልኢማኑ ቢሩሱል ጀሚዓን ዱነ ተፍሪቅን በይነሁም በሩሱሎች ሁሉ በጠቅላላ በመካከላቸው ምንም አይነት ልዩነት ሳናደርግ አምኖ መቀበል ሩክኑን ሚን አርካኒል ኢማን ከሙስሊሞች መሰረታዊ ከሆኑ ስድስት የእምነት ማዕዘኖች መካከል አንድ መሰረት ነው ምንም አይነት ልዩነት ሳናደርግ ማለት ነው ቃለ ተዓላ ጌታ አላህ በሱረቱ ልበቀራ ምዕራፍ ሁለት ቁጥር ሁለት መቶ ሰማንያ አንድ ላይ ሱረቱል በቀራ ምዕራፍ 2 ቁጥር 285 ላይ آمن الرسول بما أنزل إليه من ربه آمن الرسول ملكتنيو أمنوال بما أنزل إليه من ربه ከጌታው ዘንድ ወደሱ በተላለፈለት መልእክት በወረደለት ዋሂ በቅዱስ ቁርአን መልእክተኛው ነብዩ ሙሐመድ አለይሂ ሰላቱ ወሰላም አምነዋል ወልሙእሚኑን እንዲሁም ምእመናኖችን በጠቅላላ ኩሉን አመነ ቢላህ ሁሉም በአላህ ብቸኛ ጌትነትና ተመላኪነት አምነዋል ወመላኢከቲሂ እንዲሁም በመላእክቱ የእሱ ቅን አገልጋይነት ወኩቱቢሂ ለሰው ልጆች መሪ አድርጎ ባወረዳቸው መለኮታዊ መጽሐፍት ወሩሱሊሂ እንደዚሁም ደግሞ ከሰዎች መካከል መርጦ ወደ ሰው ልጆች በላካቸው ሩሱሎች ወይም መልእክተኞች አምነዋል። ሲያምኑ ምን በማለት ነው ያመኑት? ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ ከመልእክተኞቹ መካከል በአንዱም የማንለይ ስንሆን አሉ። ልዩነት የለም ማለት ነው። መለያየት የአይሁዶች የክርስቲያኖች የካፊሮች ባህሪ ነው አይሁዶች ሙሳን አለይሂ ሰላም እንከተላለን ብለው በሱ ነብይነት እናምናለን ብለው ሞግተው በኢሳ አለይሂ እና በነብያችን አለይሂ ሰላቱ ወሰላም ነብይነት ክደዋል ክርስቲያኖች የኢሳ ተከታይ ነን ብለው ይሞግታሉ የነብያችን አለይሂ ሰላቱ ወሰላም ነብይነትን ግን አምነው አልተቀበሉም እኛ ሙስሊሞች ግን የእሳቸው ኡመት ከሌሎቹ ለየት ባለ መልኩ ነቢያችን አለይሂ ሰላቱ ወሰላምን አምነን ከሙሳና ከኢሳ ወይ ከቀደሙት ነቢያት ነው የለም። ሁሉንም ነቢያቶች አምነን ተቀብለናል። ቀደምት መለኮታዊ መጽሐፍቶች ከአላህ ዘንድ የወረዱ የእሱ ቃል የነበሩ መሆናቸውንም አምነናል። ወቱእሚኑነ ቢልኪታቢ ኩሊሂ ባወረዳቸው መለኮታዊ መጽሐፍቶች ሁሉ ታምናላችሁ እንዳለን ማለት ነው ወይም በሱረቱ ኒሳ 136 ላይ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ አሚኑ ቢላህ በአላህ ብቸኛ ጌትነት እመኑ ወረሱሊሂ እንዲሁም በላከው መልእክተኛ ወልኪታብ አለዚ ነዘለ አላ ረሱሊህ በመልእክተኛው ላይ ከፋፍሎ ባወረደው ቁርአንን እመኑ ወልኪታብ ለዚ አንዘለ ሚን ቀብል ከዛ በፊት ባወረደው ቀደምት መለኮታዊ መጽሐፍትም እመኑ ስላለ መጽሐፉ የተሰጣቸውን ነቢያትና መልእክተኞች ጭምር በመካከላቸው ስናምን ምንም አይነት ልዩነት ሳናደርግ አምነናል ይሄ የእሳቸው ኡመት በመሆናችን ነው አልሐምዱሊላህ الذي جعلنا من أمة محمد عليه الصلاة والسلام ከነቢያችን አለይሂ ሰላቱ ወሰላም ኡመት ላደረገን አላህ ክብርና ምስጋና የተገባው ይሁን። ይሄ ታላቅ ፈዲላ ነው፣ ትልቅ ትርፍ ነው። አላህ ዘንድ አጅር የሚያሰጥ የሆነ ማለት ነው። ስለዚህ በሩሱሎች ሁሉ ሙስሊሞች አምነው ተቀብለዋል። ወአዩማ ኢንሳኒን ማንም ሰው ቢሆን ፈረቀ በይነሁም ፊል ኢማን በመካከላቸው በእምነት የሚለያይ ከሆነ ፈአመነ ቢባዕድ ልአንቢያ በከፊል ነቢያት አምኖ ወለም ዩእሚን ቢልባዕድ ልአኽር በተቀሩት በከፊሎቹ ያላመነ ከሆነ ፈቀድ ከፈረ ኩፍረን ሰሪሐን በእርግጥም ግልጽ የሆነ ክህደትን ክዷል ቢነፍሲ ቢነፍሲ ቀውሊላህ ተዓላ እንዲህ በሚለው የአላህ ቃል አመላካችነት ሰውየው ግልጽ ከሃዲ ነው በከፊል አምናለሁ በከፊል እክዳለሁ ቢል በሱረቱ ኒሳ ምዕራፍ አራት ቁጥር መቶ ሀምሳ እስከ አንድ መቶ ሀምሳ አንድ ኢነ አለዚነ የክፉሩነ ቢላህ እነዚያ በአላህ ብቸኛ ጌትነት የሚክዱ ورسله بلا بلاكاتشو ملك تنوشم ويريدون أن يفرقوا بين الله ورسله بالله با الناب ملك تنوشم مكاكل بأمنة ملايات يمي فلقو ويقولون نؤمن ببعض ونكفر ببعض بكفل أمنا بكفل النكدال يملوا ويريدون أن يتخذوا بين ذلك سبيلا በዚህም መሃል መንገድን መያዝ የሚሹ ሰዎች ካሉ ኡላኢከ ሁሙል ካፊሩነ ሐቃ እውነተኛ ከሃዲ ማለት እነሱ ናቸው ይላል። ይሄ በራሱ ምንድን ነው? ግልጽ ክህደት ነው ብሎ ጌታችን እያስተማረን ነው። አንድን መልእክተኛ ማስተባበል በሙስሊሞች እምነት ሁክሙ ምንድን ነው? ሁሉንም መልእክተኞች ማስተባበል ስለሆነ ነው ማለት ነው። وإنما كلف المؤمنون بالإيمان بالرسل جميعا دون تفريق من غير تفريق بينهم በመካከላቸው ምንም አይነት ልዩነት ሳናደርግ በመልእክተኞች ሁሉ ማመን የተጠየቅንበት ወይም የተገደድንበት ዋናው ምክንያት ምንድን ነው? ሊአነ ዲን አለዚ አርሰለ አላሁ ቢሂ ጀሚዕ ሩሱል ዋሂዱን አላህ መልእክተኞችን ሁሉ የላከበት ሃይማኖት አንድ ስለሆነ ነው ፊ ኡሱሊሂ በመሰረተ ሐሳቡ በመሰረተ እምነቱ የነቢያት ሁሉ እምነት አንድ ነው ወሁወል ኢማኑ ቢላሂ واليوم الآخر በአላህ ብቸኛ ጌትነት ማመን ከሞት በኋላ ህይወት እንዳለ አምኖ መቀበል ስለዚህ ምንም አይነት ልዩነት ማድረግ አይቻልም አንዱን ማስተባበል ሌላውን ለማስተባበል ይቆጠራል ኖህ አለይሂ ሰላም በወቅቱ ያስተባበሉት ህዝቦች እሱን ብቻ አስተባብለው እያለ ጌታችን አላህ ግን በቅዱስ ቃሉ ከዘበት ቀውሙ ኑሕን ልሙርሰሊን የኖህ ህዝቦች መልእክተኞችን አስተባበሉ በማለት ያስተባበሉት መልእክተኞችን እንደሆነ ይናገራል ግን አንድ መልእክተኛ ነው በወቅቱ የተላከው ኑህ አለይሂ ሰላም ነው ታዲያ መልእክተኞችን አስተባበሉ ብሎ ለምንድን ነው በፕሉራል ተርም የተናገረው? አንድን መልእክተኛ ማስተባበል ሁክሙ የተቀሩትን ሁሉ እንደ ማስተባበል ነው። በመልእክተኞቹ መካከል ምንም አይነት ልዩነት ስለሌለ ማለት ነው። ሁሉም መልእክትን ይዘው የሚመጡት ከጌታ አላህ ዘንድ ነው። መልእክታቸውም ወለቀድ በዓትና ፊ ኩል ኡመትን ረሱላ አን ዕቡዱ ላህ ወጅተኒቡ ጣዖት በየህዝቡ ሁላ መልእክተኞችን ልከናል አላህም በብቸኝነት ተገዙ ከሱ ውጭ ያሉ አምልኮቶች ጣዖት ናቸውና ጣዖትን ከመገዛት ራቁ የሚል መልእክት ነው ሁሉም ነቢያት ላኢላሃ ኢላላህ የሚለውን የተውሂድ ቃል አስተምረዋል ነቢያችን አለይህ ሰላቱ ወሰላም أفضل ما قلت أنا والنبيون من قبلي لا إله إلا الله بلوال أنا يعني مهم كنت أني بفت كنبرنا نبيات كتناقرنا نققره اللو لا إله إلا الله يمي لونه لا إله إلا الله مالت أي لا معبود بحق إلا الله كأن الله بسكت لكو يمي ليلى من يلم مال إيه ሞንቴይዝም ተብሎ የሚጠራው። ስለዚህ ነቢያቶች ሁሉ ሙስሊሞች ናቸው። ኢስላም የነቢያት ሁሉ ሃይማኖት ነው። እስልምና ሃይማኖት የተጀመረው በመጀመሪያው ሰው በአባታችን በነቢዩላህ አደም ነው ማለት ነው። ከነቢያችን አለይሂ ሰላቱ ወሰላም አልተጀመረም። ነቢያቶች ሁሉ ሙስሊሞች ነበሩ። ሁሉም ነቢያቶች የሰበኩት ሃይማኖት፣ ሁሉም ነቢያቶች ያስተማሩት ኢስላምን ነው። እነሱም ራሳቸው በምድራዊ ህይወታቸው ሙስሊም ሆነው ያሳለፉት ስለዚህ በነቢያት ሁሉ ማመን መሰረታዊ ግዳጃችን ነው ይህንን ነጥብ እንግዲህ ባጭሩ ከተረዳ ነው እስኪ ረሱል ማለት ምንድነው የሚለውንም ነጥብ እንመለከተዋለን ሃይማኖታዊ ትርጓሜው ረሱል ብሎ ማለት ሁወ ረጁሉን ኢስጠፋሁ ላሁ ተዓላ ሚን አልበሸሪ واختصه بالوحي وأمره بتبليغه يرحم الله رسول مالت هو رجل عندنا ሰውና ጾታው ወንድ ነው ኢስጠፋሁ ላሁ ሚን አልበሸር አላህ ከሰዎች መካከልም የመረጠው ነው ወቅተፍሰሁ ብልወሕይ መለኮታዊ ራእይንም በማውረድ የለየው ነው ወአመረሁ ቢተብሊግህ ይህንን ያወረደለትን መለኮታዊ ራእይ ደግሞ መልእክቱ ላልደረሳቸው ህዝቦች እንዲያደርስ ምን አድርጎታል አዞታል ማለት ነው አሁን እዚህ ውስጥ አምስት ነጥቦችን ነው የምንመለከተው አንደኛ አነ ረሱለ ሚን አልበሸር ረሱል የሚባለው ወይም መልእክተኛ ከሰዎች መካከል መሆኑን ነው ሁለተኛ አነ ረሱለ ረጁል ጾታ ወንድ መሆኑን ነው ሶስተኛ أن الرسالة ይሄ መልእክተኝነት የሚባለው ነገር اصطفاء من ከአላህ ዘንድ ብቻ የሚሆን ምርጫ መሆኑን እንረዳለን በእውቀት ወይ በጎሳ ወይንም ደግሞ በጉልበት የሚገኝ አይደለም ወይም እጣ ወጥቶ በእጣ chance የደረሰው አይደለም የሚመረጠው አራተኛ أن الرسول يوحى إليه መለኮታዊ ራእይ ወይም ወህይ የሚወረድለት ነው አምስተኛ አነ ረሱለ ማእሙሩን ቢተብሊغ ኩል ማ አውሓሁ ላሁ ኢለይህ አላህ ወደ እሱ ያስተላለፈለትን መልእክት ሁሉ ለተላከበት ማህበረሰብ የማድረስ ግዳጅ አለው ማለት ነው ኢንሻአላህ አጠር አጠር ባለ መልኩ ስለ እነዚህ ነጥቦች እንመልከት አንደኛ አረሱሉ በሸሩን መልእክተኛ ከሰው ዘር ነው ብለናል ከጂኒ አልተላከም ወይንም ደግሞ ከመላእክት አልተላከም አርሰለ ላሁ ስብሓነሁ ሩሱለሁ ሰላዋቱላሂ ወሰላሙሁ አለይህም ኢለናሲ በሸረን ምን ጅንሲህም አላህ ለሰው ልጆች ከራሳቸው ዘር የሆነ ሰውን ነቢይና መልእክተኛ አድርጎ በመላክ ጌታችን አላህ መርጦ ልኮልናል ለምሳሌ ነቢያችን አለህ ሰላቱ ወሰላም ለህዝቦቻቸው እንዲናገሩ ሲታዘዙ በሱረቱል ካህፍ ቁጥር 110 የመጨረሻው አንቀጽ ቁጥር 110 ላይ ምን አሉ ቁል በላቸው ኢነማ አነ በሸሩ ሚስሉኩም እኔ ቢጤያችሁ ሰው ብቻ ነኝ አሉ ባፈጣጠሬ ከእናንተ የሚለየኝ ነገር የለም ከወንድና ሴት ህጋዊ ጋብቻ ከወንድና ሴት ግንኙነት የተፈጠርኩኝ ሰው ነኝ አፈጣጠሬ ከኑር ወይም ከሌላ ነገር አይደለም ከሌላ ዓለምም አልመጣሁም እንደናንተው ሰው ነኝ ለየት የሚያደረኝ ግን ዩሃ ኢለየ ወደ እኔ ራእይ ይወረድልኛል አሉ ወሒ ወይም መለኮታዊ ራእይ ይለይ ይወረድልኛል ይሄ ነው ከእናንተ የሚለየኝ ከጌታዬ ጋር የምገናኝበት መንገድ መለኮታዊ ራእይ አለ አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ነው መባል ራእይ ወደ እኔ ይወረድልኛል። ከዛ ውጭ ባፈጣጠሬ ግን እንደናንተው ቢጤያችሁ ሰው ነኝ ብለህ ንገራቸው ነው። ስለዚህ ሰዎች መሆናቸውን ልናምን ይገባል ማለት ነው። በጌታችን እንደተናገረው ምዕራፍ 22 ቁጥር 75 አላሁ የስጠፊ ሚነል መላኢከቲ ሩሱላ አላህ ከመላእክት መካከል ለሚፈልገው አላማ መልእክተኞችን ይመርጣል ወሚን ናስ አለ እንዲሁም ከሰዎች መካከል ለሰው ልጆች መልእክቱን የሚደርሱለትን ይመርጣል ስላለ ወደ ሰው ልጆች የሚላከው መልእክተኛ ሰው እንጂ ሌላ እንዳልሆነ ያሳየናል ወሁም እነዚህ ነቢያትና መልእክተኞች ተጅሪ አለይህም ልአዕራዱ ልበሸሪያ ሰው ስለሆኑ በሰው ላይ የሚደርሰው ነገር ሁሉ ይከናወንባቸዋል አለ ላ ትንቅሱ ሚን መራቲብህም ልዕልያ አላህ ዘንድ ካላቸው ከፍተኛ ማዕረግ ክብርና ደረጃ ምንም ሊቀንስባቸው የማይችል መልኩ በሰው ህይወት ውስጥ የሚከናወነው ነገር ግን እነሱም ላይ ይከናወናል ፈሁም ያእኩሉነ ወየሽረቡን እንደ ሰው ይበላሉ እንደ ሰው ይጠጣሉ መልእክተኛ ወይ ነብይ ስለሆኑ ምግብና መጠጥ የሚያቆሙ አይደሉም ማለት ነው ወየናሞን እንደዚሁ ስራቸውን በአግባቡ አከናውነው ሲመሽ እንደ ሰው ይተኛሉ ሰምታይምስ ወየምረቡን እንደ ሰውም ይታመማሉ ይሄ ምንም ጥርጥር የለም ቃለ ተዓላ ጌታችን አላህ በሱረቱል ፉርቃን ቁጥር 20 ላይ ቁጥር 20 ላይ የተናገረው አለ። ያው ሙስኮች ለተናገሩት ምላሽ እንዲሆን ነው። የነብያችን አለይሂ ሰላቱ ወሰላምን መልእክተኝነት ሲያጥላሉ ማሊ ሀዘ ረሱል ብለው ነበር። አሁን ይሄ መልእክተኛ እውነት ምን መልእክተኝነት አለው? ያኩሉ ወይ ወየምሺ ፊል አስዋቅ እንደኛ ምግብን እየተመገበ በገበያ መሀል እየተዘዋወረ እየተገበያየ እየሸጠ እየገዛ ምን መልእክተኝነት አለው ሲሉ ጌታችን አላህ ሱረቱል ፉርቃን ቁጥር 20 ላይ ወማ አርሰልና ሚን ቀብሊከ ሚነል ሙርሰሊን ካንተ በፊት እኮ ከመልእክተኞች አንድንም አላክንም ኢላ አነሁም ለያእኩሉነ አጣዓመ ወየምሹነ ፊል አስዋቅ እነሱም ምግብን የሚመገቡ በገበያ ላይ በሱቆች የሚመላለሱ የሆኑ ቢሆኑ እንጂ በማለት ከነቢያችን አለይሂ ሰላቱ ወሰላም በፊት የነበሩትም ይሄ ባህሪ የሚከናወንባቸው መሆኑን ገልጾልናል ማለት ነው። ስለዚህ ሰው ለሰው ልጅ መልእክተኛ ለመላክ የተመረጡት ከሰው መካከል ነው ማለት ነው። ለመረዳትም መልእክቱን ለመቀበልም ቁድዋ ሐሰና ጥሩ አርአያና ሞዴል ለመሆንም ግዴታ ምን ያስፈልጋል ማለት ነው ከራሳቸው ከሰው ልጅ ያስፈልጋል ማለት ነው አለበለዛ ከመላእክት መካከል መርጦ መልእክተኛ አድርጎ ቢልክ ኖሮ በባህሪም በምንም ስለማንገናኝ ትልቅ ልዩነት ይኖር ነበር ማለት ነው የእነሱንም ባህሪ ለመከተል ይቸግረን ነበር ይሄ እንግዲህ አንደኛው ነው ነው ታዲያ ለምን መልአክ አልወረደም ብለው ለሚያጥላሉ ሙሽሪኮችም ጌታችን አላህ ምንድን ያላቸው በሱረቱል ኢስራ ምዕራፍ 17 ቁጥር ዘጠና ላይ ቁል በላቸው ለው ካነ ፊል አርድ መላኢከቱ የምሹን በምድር ላይ የሚጓዙ መላእክቶች ቢኖሩ ኖሮ ሙጥመኢኒን እንደ ሰው ተረጋግተው ነዋሪዎች ሆነው የሚጓዙ ቢኖሩ ኖሮ ለነዘልና አለይህም ሚነ ሰማይ መለከን ረሱላ ከሰማይ ለነሱም የመልአክን መልእክተኛ በላክንላቸው ነበር ይላል ስለዚህ ለሰው ልጅ ሰው ነው ማለት ነው አንደኛው መስፈርት ሰው መሆኑ ነው ተግባብተናል በዚህ መስፈርት ወንድም እህቶች OK። ሁለተኛ الرسول رجل ጾታ ወንድ ነው صوتاو وندنو لم تجري سنة الله في خلقه أن يرسل إلى الناس امرأة جتاتنا الله بصرار هدتنا بفلقو ودسو لجوج يسيث ملك تنيان لكم لمن لأن الرسالة قيادة ملك تنيان مالت هزب الممرات مراتي وليس من المناسب أن تقول المرأة الرجال ሴት ደግሞ ወንዶችን መምራት በባህሪዋም የሚዛመድ አይደለም እንደገና ወለአን ሪሳለተ ዒብኡን ፈቂል መልእክተኝነት ማለት እጅግ በጣም ከባድ የሆነ ሸክም ነው ዩአሪቡ ሳሒበሁ ሊልአዛ ወሊጢሃድ የዚህ የነብይነት የመልእክተኝነት ባለቤት የሆነውን ግለሰብ ለችግር ለመባረር ለመሰቃየት ለመፈናቀል ለመገደልም ጭምር ሊዳርገው ይችላል ሚማ ላ ተሕተሚልሁ المرأة التي ميزها الله تعالى بالعاطفة والحنان በእዝነትና በርህራሄ ከወንዶች ለይቶ ፍቅርን በልቧ ያኖረላት ሴት እነዚህን ነገሮች ልትቋቋሙ አትችልም። ሴት ልጅ ጃሃድ ወጥታ ነብይ ሆና እየመራች ልትታገል የሚደርስባትን መከራ ተሸክማ ልትሰደድ ተፈጥሯዊ ችሎታዋም አይደለም ከወንድ ጋር በተመጣጠነ መልኩ ከዚህ አንጻር ያ ባህሪዋ አብሯት ስለማይሄድ ጌታችን አላህ ወንድ መርጧል ነው ለዚህም ሱረቱል አንቢያ ቁጥር ሰባት ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ምዕራፍ 21 ቁጥር ሰባት ላይ ወማ አርሰልና ቀብለክ ካንተ በፊት አላክንም ኢላ ሪጃለን ኑሒ ኢለይህም ወደ እነሱ ራእይ የምናወርድላቸው የሆኑ ወንዶችን ቢሆን እንጂ በማለት እንደተናገረው ሁለተኛው መስፈርት ጾታው ወንድ ነው ብለን እናምናለን ሶስተኛ አሪሳለቱ እስጢፋኡን መልእክተኝነት የጌታችን የአላህ ምርጫ ነው አላህ በጥበቡ የሚያደርገው ነው ንሓቱን ኢላህያ የጌታችን የአላህ ስጦታ ነው የክተሱ ቢሃ መን የሻኡ ምን ዒባዲህ ከባሮቹ መካከል የሚሻውን መርጦ ለዚህ አላማ ምን ያደርገዋል ይልከዋል ማለት ነው ፈضለን ሚንሁ ወኒዕማ ይሄ የእሱ ትሩፋት የእሱ ጸጋ ነው وليست الرسالة درجة علمية يمكن الحصول عليها بالاجتهاد በምርምር ውጤት በእውቀት ምጡቅነት ወደ ነብይነት ወይም ወደ ረሱልነት ደረጃ ሊደረስ ወይም ሊገኝ አይችልም። አው ተአቡዲ ወይም በዒባዳ ብዛት በአምልኮ ብዛት ራስን በማስጨነቅ የነብይነትን ማዕረግ ማግኘት አይቻልም። አው ተዓሉ ወይም በእውቀት በመማር ብዛት وإنما هي استفاء واختيار للرسول من بين سائر الناس كسب كسبوش مكاكل جيتاتنا الله براسو امي ادر يدرقو مرجانا قسو يتبب بالبيتنا الله أعلم حيث يجعل رسالته بسورة الأنعام مأراف سدست قطر عندمتو حياة أرات لا عند تناقره بتلاي بزيهان قطلاي ሱረቱ አንዓም ምዕራፍ ስድስት ቁጥር አንድ መቶ ሀያ አራት ላይ ጣዖታውያኖቹ እኛም ለምንድን ነው የመልእክተኝነት ስልጣን ወይም ማዕረግ ያልተሰጠን ባሉ ሰዓት ጌታችን አላህ ምንድን ነው ያላቸው? ወኢዛ ጃአትሁም አየቱን ከጌታቸው ዘንድ ምልክት በመጣላቸው ጊዜ ይላል ቃሉ ምን ይላሉ? ለን ኑእሚነ በፍጹም አናምንም ሐታ ኑእታ ሚስለ ማ ኡትየ ረሱሉላህ የአላህ መልእክተኞች የተሰጣቸው አይነት ቢጤ እኛም ካልተሰጠን በፍጹም አናምንም ይላሉ። እኛም እንደነሱ እንሁን ነው። አላሁ አዕለሙ ሐይቱ የጅዓሉ ሪሳለተህ አላህ እኮ መልእክቱን የት ስፍራ ላይ ማድረግ እንዳለበት አዋቂ ነው በላቸው። ራሱ በጥበብ ይመርጣል የጥበብ ባለቤት ነው ሰዩሲቡ الذين አጅረሙ ያመፁና የካዱ ሰዎችን ግን ያገኛቸዋል ወደፊት ሰጋሩን አንደኛ ውርደት عند الله ከአላህ ዘንድ የሆነ ወአዛቡን ሸዲ ሸዲድ ብርቱ ቅጣትም እንደዚሁ ቢማ ካኑ የምኩሩን በሚያሰሩት በሚዶልቱት ነገር ቅጣቱ ይነካቸዋል በማለት ጌታችን አላህ በጥበቡ ይመርጣል በሱረቱ ልበቀራ ምዕራፍ 2 ቁጥር 105 ላይ ተገልጿል ይሄው ሐሳብ በሱረቱ ልበቀራ ምዕራፍ 2 ቁጥር 105 ላይ ما يود الذين كفروا ولا المشركين ያለው እነዛ የካዱት ጣዖታውያኖችም ሆኑ እንደዚሁም ደግሞ ማይወዱ الذين كفروا ولا المشركين እነዛ የካዱት አይሁዳውያኖችም ሆኑ አረብ ጣዖታውያኖች አይወዱም በፍጹም አይመኙም ምንድነው የማይመኙት ማ የወዱ ለዚነ ከፈሩ ሚን አህሊል ኪታቢ ከመጽሐፉ ባለቤት የሆኑ የካዱት ሰዎች ولا المشركين እንደዚሁም በአላህ ያጋሩ ጣዖታውያኖች አይመኙም አን ዩነዘለ አለይኩም ሚን ኸይሪን ሚን ረቢኩም ከጌታችሁ ዘንድ የሆነ መልካም ነገር ወይም ነብይነት ለእናንተ መሰጠቱን በፍጹም አይመኙም ወላሁ የክተሱ ቢረሕመቲህ መን የሻ አላህ በእዝነቱ በቸርነቱ ግን ለነቢይነት የሚሻውን ይመርጣል ወላሁ ዙልፈضል ልዓዚም አላህ የታላቅ ችሮታ ባለቤት ነውና ይላል ጌታችን አላህ የታላቅ ችሮታ ባለቤት ነው ስለዚህ አሪሳለቱ እስጢፋኡን መልእክተኝነት የጌታችን የአላህ ምርጫ ነው ይሄ ሶስተኛው ነው አራተኛ ደግሞ ምን ብለናል አነ ረሱለ ዩሓ ኢለይህ ማንኛውም መልእክተኛ መለኮታዊ ራእይ ወህይ ይወረድለታል ብለናል ይሄንን ደግሞ እናየዋለን ቁርአን ሲናገር በሱረቱል ካህፍ ምዕራፍ 18 ቁጥር 110 የመጨረሻው አንቀጽ ቁጥር 110 ሱረቱል ካህፍ ላይ ቁል በላቸው ይላል ለነቢያችን አለይሂ ሰላቱ ወሰላም ኢነማ አነ በሸሩን ሚስሉኩም እኔ በቂያችሁ አምሳያችሁ ሰው ብቻ ነኝ ባፈጣጠር ከናንተ አልለይም ይላል ከናንተ አልለይም ዩሃ ኢለየ ለየት የሚያደርገኝ ግን መለኮታዊ ራእይ ይወረድልኛል ነው አነማ ኢላሁኩም ኢላሁን ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው መባል ወደ እኔ ራእይ የሚወረድልኝ ቢጤያችሁ ሰው ነኝ በማለት ያው ወህይ እንደሚወረድላቸው ያሳያል ማለት ነው ወህይ ማለት ባይዘወይ አልኢዕላሙ ፊ ሱርዓትን ወኸፋ ማለት ነው በፍጥነትና ድብቅ በሆነ መልኩ አንድን ነገር ማሳወቅ ሪፖርት ማድረግ በጥቅሉ ወህይ ይባላል ቋንቋዊ ትርጉሙ وشرعا ሃይማኖታዊ ፍቺው ደግሞ إعلام من الله ከአላህ ዘንድ የሆነ ማስታወቅ ይባላል لنبيه ለመረጠው ነብይ ቢጠሪቀትን ገይረ ሙዕታደትን ለደል በሸር ሰው ዘንድ ከተለመደው ስርዓትና አካሄድ ውጪ በሆነ መንገድ ቱፊዱ ረሱለ ለዕልመ ለቂኒ የልቃጥዕ ቢማ አለመሁ ላሁ ቢህ ያኛው ረሱል ወይም ነብይ የተባለውን አካል አላህ ባሳወቀው ነገር ፍጹም እርግጠኛ ሊያደርገው በሚችል መልኩ ከአላህ ዘንድ የሚገለጥለት መለኮታዊ መልእክት ወህይ ተብሎ ይጠራል ማለት ነው። ወህይ በስንት መንገድ ነው የሚላከው? አላህ ከነቢያት ጋር በስንት መንገድ ይገናኛል? እንደው ትገርማላችሁ እኮ አንዳንዶቻችሁ ሁሉ ጊዜ እየተማራችሁ ለምን አዲስ እንደምትሆኑ አራት አራት አላችሁ። ናስሪን ዲና ሁለት ሁለት አላችሁ። የተቀራችሁት ደግሞ ሶስት ሶስት አላችሁ። እስቲ አሁን የቱ ነው የሚመረጠው? ሁለት ሶስት አራት። እንደውም አንድ አለች መርየም ይባስ ብላ መለኮታዊ ራእይ ወይም ወህይ ጌታችን አላህ ከነቢያት ጋር ሲገናኝ በስንት መንገድ ነው የሚገናኘው? ወህይ የሚገለጽባቸው መንገዶች ስንት ናቸው? ይሄን ደጋግሜ በዚህ ሩም ውስጥ ተናግሬ ነበር እና ሶሪ ሶሪ ታይኸርም ጉናሪያ ጆሪ ሶስት አራት አምስት እሺ በሶስት መንገድ ነው ለማንኛውም አትርሱ እባካችሁ በሶስት መንገድ ነው ለዚህ ማረጋገጫው ሱረቱ ሹራ ቁጥር 51 ነው ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ያለው ነው ጌታችን አላህ ተናግሯል በሱረቱ ሹራ ምዕራፍ 42 ቁጥር 51 አዎ ፒስ አግኝተኸዋል ጀዛከላህ ወማ ካነ ሊበሸሪን ለሰው ፈጽሞ ተገቢው አይደለም ይላል። ሰሪና ምንድን ነው የጻፍሽው? በህልም በጅብሪል በድንጋይ ነው ያልሽው? ምንድን ነው ድንጋዩ? ሱረቱ ሹራ ምዕራፍ 42 ቁጥር 51 አርባ ሁለተኛው ሱራ ቁጥር 51 ላይ ወማ ካነ ሊበሸሪን ለሰው ፈጽሞ ተገቢው አይደለም አላህ ነብይነት ረሱልነት ስልጣን ከሰጠው በኋላ ተገቢው አይደለም አን ዩከሊመሁ ላህ ፊት ለፊት በገሃድ ሊያናግረው ኢላ ወሕየን አንድ በራእይ ቢሆን እንጂ አለ inspiration። أو من وراء حجاب ወይም ከመጋረጃ በስተጀርባ behind veil። أو يرسل رسولا ወይም ደግሞ sends a messenger መልእክተኛን በመላክ فيوحي بإذنه ما يشاء በፈቃዱ የሚሻውን ነገር ቢያስተላልፍና ቢያወርድ እንጂ ከነዚህ መንገዶች ውጪ ለነዚህ ነቢያት እንኳን መለኮታዊ ራእይን ማውረድ ተገቢያቸው አይደለም ነው የሚለን ጌታችን አላህ። ስለዚህ ይህን ቅዱስ ቃል ይዘን መለኮታዊ ራእይ መገለጫ መንገዶቹ ሶስት መሆናቸውን እንረዳለን ኢነሁ አልዩን ሐኪም አላህ አዋቂ ጥበበኛ ጌታ ነውና ማለት ነው ከሁሉ በላይ ያለ ጥበበኛ ነው አሁን እዚህ ጋር የመለኮታዊ ራእይ መገለጫ መንገዶች ሶስት ናቸው አንደኛው إلا وحيا በራእይ ቢሆን እንጂ ብሏል በራእይ ቢሆን እንጂ ምን ማለት ነው እዚህ ጋር inspiration ኡ የተፈለገው ያለ ነብይነት የተመረጠው ግለሰብ በንቃተ ህሊናው ላይ እያለ ሳይተኛ ሳያንቀላፋ አላህ ሊያስተላልፍ የሚፈልገውን መልእክት እንዲሁ በልቡ ያሳውቀዋል አልኢልሃሙ ፊ ሐለት ልየቅዛ በንቃተ ህሊና እያለ እንዲሁ ያሳውቀዋል ማለት ነው ወይም አነፍሱ ፊ ሩዕ ይባላል በልብ ላይ እፍታ የሆነን ነገር ማስቀመጥ መጣል ይባላል። ወይም ካልሆነስ ተኝቶ ህልም ያሳየዋል። ካልሆነ ተኝቶ ህልም ያሳየውና በዛ ህልም አማካኝነት ትዕዛዝ ያስተላልፍለት ይሄ ምን ይባላል? ወህዩ ሚነላሂ አዘወጀል ከአላህ ዘንድ የሆነ ራእይ ነው። የነቢያት ህልም ቅዠት ስላልሆነ ለዚህ ደግሞ ባለፈው እንደነገርኳችሁ በተለይ ምሳሌ የሚሆነን ነቢዩላህ ኢብራሂም አለይሂ ሰላም ናቸው። ልጃቸውን እንዲያርዱ እስማኤልን ማለት ነው። ጌታችን አላህ ለኔ ብለህ እረድ ብሎ ባዘዛቸው ሰዓት ትእዛዙ በምን መንገድ መጣላቸው ቢባል መልአክልኮ ልኮ አይደለም ልጅህን ለኔ ብለህ እረድ ያላቸው ወይም ቀጥታ ቅዱስ ቃሉን አሰምቶ ኢብራሂም ሆይ ለኔ ብለህ ልጅህን እረዳ ይሄ ትእዛዝ በምን መጣላቸው? ጌታችን አላህ በህልማቸው አሳያቸው። ኢብራሂም ልጃቸውን ሲያርዱ የእሳቸው ህልም ደግሞ ሸይጣን ነው ያመጣብኝ ብለው አዑዙ ቢላህ አላሉም፣ ልጅም አልተቃወመም። ወህይም አላህ ነው። ይህም ሱረቱ ሳፋት ቁጥር መቶ አንድ ይጠቁመናል። ለዚህ ማረጋገጫ ሱረቱ ሳፋት ምዕራፍ 37 ቁጥር 101 ላይ ፈለማ በለገ መዓሁ ሳዕየ ፈለማ በለገ መዓሁ ሳዕየ ከእሱ ጋራም ለስራ በደረሰ ጊዜ قال يا بني ልጄ ሆይ አለ ኢብራሂም አለህ ሰላም ኢኒ አራ ፊ ልመናሚ አኒ አዝበሑክ ሰላሳ ሰባተኛው ሱራ አንቀጽ መቶ አንድ ላይ ነው እኔ በህልሜ አንተን የማርድሆኝ አያለሁ فانظر ተመልከት ماذا ترى ምን ይታይሃል አለው አንተን ላርድህ ነው ምን ታስባለህ በማለት አባት ልጅን ያማክራል ልጅየውም ታጋሽ ነበረና ምን ይላል መቶ ሁለት ይቅርታ አንቀጽ መቶ ሁለት ላይ ነው መሰለኝ ቃለ ያ አበቲ ፈዓል ማ ቱእመር አባቴ ሆይ የታዘዝከውን አድርግ ሰተጅዱኒ ኢንሻ አላሁ ሚን አሳቢሪን አላህ ቢሻ ከታጋሾች ሆኜ ታገኘኛለህ አለው አላህ ከሻ ከታጋሾች ሆኜ ታገኘኛለህ መቶ ሶስተኛው አንቀጽ ላይ ፈለማ አስለማ ሁለቱም ትእዛዙን በተቀበሉና ወተለሁ ሊልጀቢን በጎን ግንባሩን ባጋደመው ጊዜ መቶ አራተኛው ላይ ወናደይናሁ አንያ ኢብራሂም አንተ ኢብራሂም ሆይ በማለት ጠራ ነው ከዛስ ምን አለው ጌታችን መቶ አምስት ላይ ቀድ ሰደቅተ ሩዕያ አለው ህልሚቷን በእርግጥ አረጋግጠሃል አለው ከጌታው ዘንድ የመጣለት ትእዛዝ ነው ይኸው በተግባር ተግብረሃል ኢና ከዛሊከ ነጅዚ ልሙሕሲኒን ልክ እንደዚሁ መልካም ሰሪዎችን እንመነዳለን መቶ ስድስት ኢነ ሃዛ ለሁወ ልበላኡ ልሙቢን ይሄ ማለት በጣም ታላቅና ግልጽ የሆነ ፈተና ነው ይላል ግን በመትኩ መቶ ሰባት ላይ ወፈደይናሁ ቢذብሕን ዐظም ታላቅ በሆነ እርድም ተበጀ ነው ይላል በመትኩ ስለዚህ ጌታችን አላህ አንደኛ ሲገናኝ በዚህ መልኩ ይገናኛል የነቢያችን አለይሂ ሰላቱ ወሰላም ምሳሌ መሆን ይችላል ሂራ ዋሻ ውስጥ ሆነው መልአኩ ጅብሪል አለይሂ ሰላም መጥቶ اقرا كما لتبفيت بهل ما شون الدر ملكو تاويون رأي وحي ما يتجمروت عائشة رضي الله عنها عند تناقرتشو كما رواه البخاري في صحيحه امام البخاري بصحيحات شولا عند تكسوت فقالت رضي الله عنها اول ما بدأ به من الوحي عليه الصلاة والسلام الرؤية الصادقة في النوم يا الله ملك تيام ملكو تاويون رأي ما يتجمروت تنيتو بمياوت እውነተኛ ህልም አማካኝነት ነበር ፈካነ ላ የረ ሩእያ ምንም ህልም አይመለከቱም ነበር ኢላ ጃአት ሚስለ ፈለቅ ሱብሕ ልክ እንደ ንጋት ጎህ ያ የሚመለከቱት ህልም በተግባር የሚከሰት ቢሆን እንጂ ይህ ነገር ለስድስት ወር በተከታታይ ሳይቋረጥ ሲያዩ ነው እንግዲህ ثم حبب إليه الخلاء ከሰው መካከል መገለል በውስጣቸው ዘንድ ተወደደና በሒራ ዋሻ ውስጥ እየቆዩ ኢባዳ ማድረግ ጀመሩ ከባልተቤታቸው ከኸዲጀት አልኩብራ ረዲየላሁ አንሃ ለተወሰነ ጊዜ ስንቅ የሚሆናቸውን ነገር ፈየተዘወድ ይሰነቁና ይዘው ይሄዳሉ ኢባዳ ይፈጽማሉ ከዛ ተመልሰው ይመጡና አሁንም ለተወሰነ ጊዜ የሚያቆያቸውን ይዘው ይሄዱና ይህንኑ ዒባዳ ይፈጽማሉ ሐታ ጃአሁ ልሐቁ ወሁወ ፊ ጋሪ ሒራ' እዛው ሄራ ዋሻ ውስጥ ሆነው እያለ መልአኩ መጣ ፈቃለ ኢቅራ አንብብ አላቸው መለኮታዊው ቅዱስ ቃል መውረድ ተጀመረ ማለት ነው ከዛ በፊት ግን ይሄንኑ ያሳያል ማለት ነው እና አንደኛ ጌታችን ከፈለገ በዚህ መንገድ ይገናኛል ሁለተኛው ደግሞ أو من وراء حجاب ወይም ከመጋረጃ በስተጀርባ behind a veil ያለው ምን ማለት ነው? በዚህ በተመረጠው ነብይና ረሱል ወይም ነብይ ወይም ረሱል ጌታውን አላህን ሳያየው መልአክም አገናኝ ሆኖ ሳይገባ ነገር ግን ቀጥታ የጌታ አላህን ቃል እየሰማ ከአላህ መልእክት ይቀበላል። የአላህን ቃል እየሰማ ማለት ነው። ይሄም ሁለተኛ መንገድ ነው። ለዚህም ምሳሌ ማን ነው ቢባል ነቢዩላህ ሙሳ አለይሂ ሰላምን መጥቀስ ይቻላል። ጌታችን አላህ በሱረቱ ኒሳ ምዕራፍ አራት ቁጥር 164 164 ላይ እንደገለጸው ወሩሱላን ቀድ ቀሰስናሁም አለይከ ሚን ቀብል ታሪካቸውን በአንተ ላይ ከዚህ በፊት የተረክንልህን መልእክተኞች እንደላክን ወሩሱለን ለም ነቅሱስሁም አለይክ በአንተ ላይ ታሪካቸውንም ያልተረክንልህን ሌሎች መልእክተኞችንም እንደላክን አንተኑ መልእክተኛ አድርገን ልከናል ወከለመ አላሁ ሙሳ ተክሊማ አላህም ሙሳን ማነጋገርን አነጋገረው and ምንድን ነው የሚለው እዚህ ጋር አላህ spoke directly ነው የሚለው ያው ሊታኪል ነው تكليما ሲል ቀጥታ አነጋግሮታል ጣልቃ ገብ ሳይኖር ማለት ነው ያለ ማንም ጣልቃ ገብ አገናኝነት ጌታችን አላህ ቅዱስ ቃሉን አሰምቶታል ምን አይነት መታደል ነው የአላህን ቃል መስማት ለነገሩ ቃሉን ስለሰማ ነው رب أرني أنظر إليك ጌታዬ ሆይ አንዴ ፊትህን አሳየኝ ልመልከት ወደ አንተ ያለው ቃልህን ከሰማሁ አይቀር ምን አለ ፊትህን ብመለከት ብሎም ጠይቋል በምድራዊ ህይወቱ እያለ የሚችል ነገር አልሆነም እንጂ ስለዚህ በዚህ መንገድም ጌታችን አላህ መልእክት ያስተላልፋል ነቢያችን አለህ ሰላቱ ወሰላምም ለይለት ልእስራኢ ወልሚዕራጅ የሌሊት ጉዞና የሰማይ እርገት ላይ የአምስት ወቅት ሰላት ግዴታነትን ከጌታቸው ተቀብለው በመጡ ሰዓት ጌታችን አላህን አነጋግረውታል አላህን ቃሉን ሰምተዋል ሶስተኛውና የመጨረሻው አው ዩርሲለ ረሱላ ወይንም ደግሞ የመልአክን መልእክተኛ ቢልክና ፈዩሕየ ቢኢዝኒሂ ማ የሻ በፍቃዱ የሚሻውን ነገር ቢያስተላልፍለት እንጂ መልአኩ ወይም ጅብሪል የአላህ ሰላም በሱ ላይ ይሁንና ቀጥታ ማለት ነው ከአላህ የተቀበለውን ነገር አገናኝ የሆነ አድርስ ለተባለው መልእክተኛ ያደርሳል። በተለይ ይሄ የቅዱስ ቁርአንን መውረድ ምሳሌ ያደርጋል። ቅዱስ ቁርአን በመላኢካው ጅብሪል በኩል ነው የወረደው። ብዙ ቁርአናዊ ማረጋገጫዎች አሉ ሱረቱል በቀራ ቁጥር 97 ምን ይላል ጌታችን አላህ በመዕራፍ ሁለት አንቀጽ 97 ቆል በላቸው መን ካነ አድወን ሊጅብሪል ለጅብሪል ጠላት የሆነ ሰው ካለ በቁጭት ይሙት በላቸው ፈኢነሁ ነዘለሁ አላ ቀልቢከ ቢኢዝኒላህ በአላህ ፍቃድ ቁርአንን በአንተ ልብ ላይ ከፋፍሎ አውርዶታል ይላል ስለዚህ በመልአክ በኩል መለኮታዊ ራእይ ይወርዳል ማለት ነው እነዚህ ምንድን ናቸው ወህ የሚባለው ናቸው አራተኛውን ቅድም ረሱል ብለን ስንጠራ የተገለጸውን ትርጓሜ የሚያብራራልን አምስተኛ ምን ብለን ነበር አረሱሉ ማእሙሩን ቢተብሊግ መልእክቱን እንዲያደርስ ደግሞ የታዘዘ ነው ብለናል ከአላህ ዘንድ በጠቅላላ የሚተላለፍለትን መልእክት ሊደብቀው ሳይሆን ሊያደርሰው ሚላክ ነው ነብይም ይሁን ረሱል እንዲያደርስ ተልኳል سورة المائدة قطر سلسة سبات لي نبي ياتنا عليه الصلاة والسلام أنكس سلسة سبات سورة المائدة مأرافا مست يا أيها الرسول أنت يني ملئك تنياهوي بلغ ما أنزل إليك من ربك كجي تهزن ودا أنت تلال فلهن ملئك تعدرس ወኢለም ተፍዓል ይህንን ባትሰራ ጥቂት እንኳ ብታስቀር ፈማ በለግተ ሪሳለተሁ መልእክቱን አላደረስክምና ሂደህ አድርስ ወላሁ የዕሲሙከ ሚነናስ አላህ አንተን ከሰዎች አደጋ ይጠብቀሃል ኢነላሃ ላ የህዲ ልቀውመ ልካፊሪን አላህ ከሃዲ የሆኑ ህዝቦችን ወደ ሐቅ ጎዳና አይመራቸውምና ይላል መልእክቱን ያደርሳሉ ማለት ነው። ሱረቱል አሕዛብ 39ኛው አንቀጽ እንደዛው በሱረቱል አሕዛብ 33ኛው ሱራ አንቀጽ 39ኛው ላይ ምን ብሎ ነው የሚገልጻቸው? መልእክተኞቹ ማለት አለዚነ ዩበሊጉነ ሪሳላቲላህ የአላህን መልእክቶች የሚያደርሱ ናቸው። ወየኽሸውነህ እሱን ብቻ የሚፈሩ ናቸው። ወላ የኽሸውነ አሐደን ኢላላህ ከአላህ በስተቀር ማንንም አይፈሩም አለ ወከፋ ቢላሂ ሐሲባ ተቆጣጣሪነትም በአላህ በቃ በማለት መልእክታቸውን የሚያደርሱ መሆናቸውን ይገልጻል እንግዲህ ያው ለዛሬ ረሱል ማለት ምንድን ነው የሚለው ትርጓሜ ላይ ነው የቆይ ነው ኢንሻአላህ እዚህ ጋር ቆም እናደርግና ቀሪውን ለሌላ ጊዜ እናደርገዋለን። የቀረችዋ ሰዓት እንግዲህ በተነሳው topic ላይ ጥያቄ ካላችሁ ሙስሊም ወንድሞችም ሆናችሁ ክርስቲያን ወገኖች እናስተናግደዋለን። ወገኖቻችን ክርስቲያኖች እዚህ room ውስጥ ካላችሁ ወደ ኢስላም የመምጫ በሩ ሰፊ ነው። ኑ ወደ ኢስላም ነው ጥሪያችን። ህይወት የሚገኝበት ብቸኛው የነቢያት ሃይማኖት ኢስላም ነው። ኡስታዝ አቡ ፈርሃን room ውስጥ አለ። أبو فرحان وإياكم Okay አቡ ፈርሃን ስምህ ብቻ ነው ያለው mic ያዙ ስምንት ላይ ኦሪት ዘሁልቁ ምዕራፍ 12 ቁጥር 8 ላይ የ980 ቀላል የአማርኛ ትርጉም ነው የሚናገረው በመካከላቸው ነቢያት ቢኖሩ ራሴን የምገልጽላቸው በራእይ ነው ወይም በህልም አናገራቸዋለሁ ባሪያዬ ሙሴ ግን ከዛ የተለየ ነው እርሱ በቤተ የታመነ ነው ስለዚህ እኔ ከሱ ጋር ቃል ለቃል በግልጽ እነጋገራለሁ እንጂ ስውር በሆነ አነጋገር አልናገረውም እንዲያውም እርሱ እኔን በግልጽ አይቶኛል ይላል አንቀጽ ስምንት ፋክቶርድ ስድስተኛው ሳይሆን ስምንተኛው አንቀጽ ግልጽ አይቶኛል ይላል። የ1954ቱ ግን የእግዚአብሔርን መልክ ያያል ነው የሚለው። futurity አድርጎ ነው የሚያመጣው። ነገር ግን 1980ው ላይ በግልጽ አይቶኛል ይላል። ሁለተኛ ደግሞ ዘጸአት 33 11 ላይ 33 11 ላይ ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔርም ከሙሴ ጋራ ቃል ለቃል በግልጽ ይነጋገር ነበር ይላል። ሰው ከባልንጀራው ጋር እንዴት ነው የሚነጋገረው? ሳይተያይ ነው እንዴ? እየተያየ ነው። እና ምሳሌውን ራሱ ሰው ከባልንጀራው ጋር በሚነጋገረው መስሎታል። ሶስተኛው ደግሞ ዘጸአት 24 ከ9 እስከ 11 ኦሪት ዘጸአት ምዕራፍ 24 ከ9 እስከ 11 ሙሴም አሮንም ናዳብም አቢሁም ከእስራኤልም ሰባ ሽማግሌዎች ወጡ የእስራኤልንም አምላክ አዩ ነው የሚለው ከእግሩም በታች እንደ ሰማይ መልክ የሚያበራ ብሩህ ሰምፔር የሚመስል የድንጋይ ወለል ነበር እነሱም እግዚአብሔርን አዩ በፊቱ በሉ ጠጡ ይላል እግዚአብሔርን እንዳዩ በፊቱ እንደበሉና እንደጠጡ ይናገራል እና እዚህ ጋር ሙሴ እግዚአብሔርን ማየቱን ይናገራል። ጀርባውን አየው የሚለው ደግሞ ዘጸአት 33 ላይ ተመልሰን እዛው እናየዋለን። 33 20 ላይ ደግሞ እንዴት አድርጎ ጀርባውን እንዳየው ፊቴን ማየት አትችልም እንዳለው ደግሞ ተመልሰው የምናየው አንቀጽ አለ። ኦሪት ዘጸአት ምዕራፍ 33 ቁጥር 20 እስከ 23 ደግሞም ሰው አይቶኛ ይድንምና ፊቴን ማየት አይቻልህም አለ ይላል። እዚህ ጋር ፊቱን እንዳላየው ነው የሚገልጸው። እንግዲህ እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ። እስካልፍ ድረስ እጄን በላይህ ጋርዳለሁ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴን ግን አታይም አለው። ጀርባዬን ግን ምን ታረጋለህ? ታያለህ ፊቴን ግን ማየት አትችልም That means አላየም አዎ በ1954ቱ መሰረት future will be ነው የሚለው በ1954ቱ የእግዚአብሔርን መልክ ያያል ማለት ነው የ1980ው ደግሞ በግልጽ አይቶኛል ብሎ ፓስ ታረገው እንደገና ከሌሎች ጥቅሶች አንጻር ስታየው ደግሞ እንዳየውም ያመላክተዋሉ ፊቱ ላይ ምን አለው ሚዛን አልገባኝም mic ያዝ እስኪ ሂቱ ላይ ምን አለው ምንድን ነው Mic free። بسم الله بسم الله። እሰማለሁ እየተሰማ ነው <clears throat> بسم الله الحمد لله። ኦኬ መጀዛከላህ ኸይራ ብዬ አይ እኔስ ጀርባውን ያሳየው አምላክ ፊቱ ላይ ምን አለው ፊቱን ለማሳየት ምንድን ነው የፈራው ወይስ ምንድን ነው ብዬ ነው እና ለምንድን ነው ጀርባውን አሳይቶስ ፊቱን የከለከለው? እንግዲህ ግማሹን አካል አየ ማለት ነው በስተኋላ እና ምንድን ምኑን ፈርተው ነው ምኑን ፈርቶ ነው አምላክ ጀርባውን ብቻ አሳይቶ የተሸወደ ብዬ ነው እንግዲህ ለአነጋገር ይቅርታ። <laughs> Mic free። سلام عليكم። Mic ላይ ስትወጡ ጀማዓውን سلام عليكم ማለት አትርሱ ወንድሞች እህቶች። እዚህ ጋር እንግዲህ ሰው ፊቴን አይቶ ማየት ፊቴን አይቶ መዳን አይችልም ነው የሚለው። የኔን ፊት ያየ አብሽራ ሀቢባችን የኔን ፊት አይቶ ማንም ሊድን አይችልም ስላለ ፊቴን ማየት አትችልም አለው። ያው አቤኔዘርም ፊቱን ማየት ስለማይቻል ነው ይላል። ሌላ ቦታ ግን ለምን አየው እንዳለ እኔ እንጃ እንግዲህ ሌሎቹ አንቀጾች ያው እንዳየው ያሳያሉ ማይክ ኸይር እሺ እንግዲህ ያው ፊቱን መታየት መታየት ካልቻለ አምላክ ጀርባውስ እንግዲህ ጀርባው ማን ይመስል ነበር ጀርባውስ ምን ይመስል ነበር የሰው መልክ የሰው ቅርጽ ወይስ እንዴት ነበር ለነገሩ ኢንሻአላህ አዎ ማለት አክተወድ ይሄ መማማር ስለሆነ ነው አላህ ይጨምርልህ ሀቢቢ ከክፉ አላህ ይጠብቅህ يا جماعة الخير አፉ በሉን መቸስ መጀመሪያ mic ስትይዝ ትዝ የሚልህ እንዲያዎች አንድ አንድ ነች <laughs> እና እኔ እሰማለሁ አልሰማም ብዬ ነበር ወደዛ የሮጥኩትና إن شاء الله እንዴት ናችሁ ደህና ከርማችኋል ወንድሞች እህቶች እኔ አቡ ሀይደር አንድ ጥያቄ መቼም በአብዛኛው ጊዜ ክርስቲያኖች Old Testament ን ሲጠቅሱ ሴንት ሲሉ ይሰማሉ ግን አይከተሉትም ካልተከተሉት እንደ ሪፈረንስ መጠቀማቸው ምን ይጠቅማል ማለት ነው? አንድ ነገር የማትጠቀምበት ከሆነ ለምሳሌ እኛ ሐዲሱ አለ፣ ቁርአኑ አለ፣ እንጠቀምበታለን፣ እንጠቅሰዋለን። ግን ክርስቲያኖች እነሱ እዚህ ያሉ መቼም ክርስቲያኖች ሊመልሱልን እንደማይችሉ በአብዛኛው ጊዜ የታወቀ ነው። <clears throat> ጥያቄ አይወዱም። እኛን ከመጠየቅ በቀር እና አንተን እየጠየቅኩ ነው አቡ ሀይደር ይሄን ካልተጠቀሙበት ለምንድን ነው እንደ reference የሚጠቀሙበት ካልሰሩበት ማለት ነው እንግዲህ Old Testament ላይ ያሉት በጣም ብዙ ነገሮች ሊከተሉት የሚገባ አለ ግን already እንደተሻረ አድርገው እንትን ይሉታል ኢየሱስ ደግሞ ሰላም ለሳቸው ይሁን እኔ የመጣሁት የነቢያትን አስተምሮ ላስፈጽም እንጂ ሊሽር እንዳልመጣ ይናገራል። ካልተሻረ የሙሴ ህግና የሙሴ ስራዎች በሙሉ አሉ ማለት ነው። እና ይሄን እስኪ እንዲያው ባለፈው ጠይቄ ነበር በጽሁፍ አሁን እስኪ በ mic ትንሽ ጊዜ ካለ إن شاء الله። Mic free። سلام عليكم። ቅድሚያ ክርስቲያን ወገኖች ካላችሁ ለዚህ ምላሽ አለኝ የምትሉ እጅ ብታወጡ ቅድሚያ ይሰጣቸዋል። ካልሆነ እኔ በውይይት ያጋጠመኝን ማካፈል አይቀርም እና ወንድማችን ሚዛን ብሉይ ኪዳንን አንቀበለውም የሚሉት ህግጋቱን ነው። ህግጋቱ በአዲስ ኪዳን ተሽሯል ይሉሃል እና ያ የድሮ ስርዓት ነው። እኛ አሁን በጸጋው እንዲያው በእምነቱ ድነናል ስለሚሉ የህግ ባሪያ አይደለንም፣ ህጉ አይመለከትንም ነው የሚሉ ያሉት ፕሮፌሲው ትንቢታዎቹን ወይ ደግሞ አስርቱ ትእዛዛት እነዚህን ይቀበላሉ። ከዛ ውጭ ያለው ስለ ሰንበት፣ ስለ ሌላ ነገር የሚያወሩ ህግጋቶችን ግን አይቀበሏቸውም። እንደዛ ነው የሚሉት። ያም ሆኖ ግን ክርስቲያን ወገኖቻችን እኮ አሉ ኦርቶዶክሳውያኖቹ አልተሻረም የሚሉ ኢየሱስ ህግ ልሽር አልመጣሁም ብሎ የለ ወይ? አዎ ብሏል። እንዴት ነው ውይይቱ በእኔና ባንተ መሀል ሆነ እንዴ? <laughs> እንግዲህ ህግን ልሽር አልመጣሁም ብሏል። ታዲያ እንዴት ነው ለሚለው ያው አሁንም እነሱ ናቸው መመለስ ያለበት እና ኦርቶዶክሳውያን ወገኖች አልተሻረም የሚሉም አሉ። የብሉይ ኪዳን ህግ እንግዲህ ምን እንደምል እኔ እንጃ። ያው እነሱ ናቸው መጠየቅ ያለባቸው። ከመለሱ እንዲመልሱ ነው። አቡ እጅ ሊወጣ ነው ምንድን ነው አልገባኝም ጥያቄውን አይፈልጉትም አንዳንድ ጊዜ እጅ ሊወጣ ነው የሚለው አቤኔዘር ምንድን ነው mic free። ብስሚላ ብስሚላ ብስሚላ አሰላም አለይኩም ወራህመቱላሂ ወበረካቱ በድጋሜ እንደገና ኡስታዝ ቅድም አልገባኝም ያልከው ነገር እኔም ትንሽ ግራ ተጋብቼ ነው አሁንም ለጠይቀ የተገደድኩት በልጅነታቸው በተውሂድ ታንጸዋል ኢብራሂም አለይሂ ሰላት ሰላም ላልከው ነገር ሊገባኝ አልቻለም ትንሽ በልጅነታቸው አባትየው በኩፍርና በጣዖት አምልኮ በመገዛት እኔ ያገኘሁትን ኬት እንዳነበብኩም ልክልሃለሁ አሳይሃለሁ ማለት ነው ኬትን ማለት በልጅነታቸውም አመኑ ማለት ሳይሆን በአባትየው ኩፍርነት በጣዖት አምላኪነት በህዝቦቹ ጣዖት አምላኪነት በጣም ይረበሹና ይጨንቁ ይጨነቁ እንደነበርና ለብቻቸው ወጥተው ያስተነትኑ እንደነበር እንደዚሁም ነቢያችን ሰለላሁ ዐለይሂ ወሰለም ዋሻ ውስጥ በመግባት ለምን ይሄ ሁሉ አምልኮ ሰው እንዴት ጣዖት እንደሚገዛ ራሳቸውን ይጠይቁ ነበር። ዋሂ እስኪወርድላቸው ድረስ ማለት ነው። ነቢይ አይደሉም ማለት ነው አይደል? ዋሂ ሲወርድላቸው ነው ነቢይነታቸውን የሚያረጋግጡት እና እስከዛ ድረስ ግን ነቢይ ኢብራሂም አለይሂ ሰላቱ ሰላም በተውሂድ ታንጾ ነበር ስትለኝ ግራ ትጋብቻለሁ። ምክንያቱም ወደ ለብቻቸው ያስተነትኑ የነበረው ይሄ ይሄ ማን ነው አምላኬ? ይሄ አባቴ የሚገዛበት ህዝቦቹ የሚገዙበት አምላክ የተሳሳተ ነው፣ የኔ አምላክ ማን ነው ብለው ሊያስተነትኑ እንደወጡ ነው። ይሄ ይህ አላህ ነቢያቶችን ዋይ ከማውረዱ በፊት ሊያዘጋጃቸው ሲል ራሳቸውን የሚያስተነትኑት እንዲጠይቁ የሚያደርጋቸው መንገድ ነው ወይ ነበረ እኔ ጥያቄ። ግን አንተ በልጅነታቸውም ጀምሮ ዋይ ከማውረዳቸውም በፊት በአላህ አንድነት ያምናሉ ብለህ ስትጠይቅ ስትል ከተረዳሁትና ካነበብኩት ግን ነቢያችን ኢብራሂም ሰው በጣዖት ስለሚያምን ተረብሸው ለብቻቸው ወጥተው ማን እውነተኛ አምላኬ ብለው ፍለጋ እንደሄዱ ነው ያነበብኩት ማለት ነው። ከዛ በኋላ ነው ዋሂ እንደወረደላቸውና ያላህን አንድነት ያረጋገጡትና I don't know ከተሳሳትኩኝ ኢንሻአላህ mic ሰላም አለይኩም ወራህመቱላሂ ወበረካቱ መርየም በቁርአንም ሆነ በሐዲስ ኢብራሂም አለይሂ ሰላም በህዝቦቹ ጣዖት አምልኮ ልቡ በመነካቱም እውነተኛው አምላክ ማን እንደሆነ ግራ ተጋብቶ ፍለጋ ላይ ነው ብሎ የሚያመላክት አንድም ነገር የለም አልኢማም ኢብኑ ከሲር ረሂመሁላህ ቀሰሱል አንቢያ በሚለው ኪታብ እኮ በልጅነታቸው በልጅነታቸውስ ቢሆን ቀሰሱል አንቢያ በሚለው ኪታባቸው ላይ ምንድን ነው የሚሉት ሰዎች ሁሉ በምድር ላይ ካፊሮች ነበሩ ይላሉ ሲዋ ኢብራሂም وكان الخليل عليه السلام هو الذي أزال الله به تلك الشرور በህዝቦቹ ዘንድ ተሰራፍቶ የነበረውን የጣዖት አምልኮ ክፋትን ጌታችን አላህ በኢብራሂም ሰበብ ነው ያስወገደው። ወአብጠለ ቢሂ ዛከ በላል ትልቁን ጥመት በሱ ምክንያት ከንቱ አደረገው። فإن الله سبحانه وتعالى آتاه رشده في صغره الله ገና በህፃንነቱ ቅኑን ጎዳና አላህ መራው። وابتعثه رسولا واتخذه خليلا في كبره እድሜው ለአቅመ አደም ሲደርስ የነብይነት ደረጃ ላይ ሲሆን ደግሞ መልእክተኛ አድርጎ ላከው ወዳጁም አድርጎ መረጠው ቃል አላሁ ተዓላ ጌታችን አላህ በሱረቱ አንቢያ ምዕራፍ 21 ቁጥር 51 ወለቀድ አተይና ኢብራሂመ ሩሽደሁ ሚን ቀብል ኢብራሂም ቅኑን ጎዳና ከዚህ በፊት በርግጥ ሰጥተነዋል ወኩና ቢሂ አሊሚን በዚህ ጉዳይም አዋቂዎችና ባለቤቶቹ ነን ይላል ኢብራሂም ህዝቦቹ ጣዖት ሲያመልኩ እሱ ግን አምላኩን አላወቅም ነበር የሚል ሀሳብ ነው ያላገኘሁም እንግዲህ በህፃንነቱ ካለ ከቁርአን ወይ ከሀዲስ ይጠቀስ ከዛ ውጭማ እንደ ታሪክ ትረካማ ከሆነ ጨረቃና ፀሐይንም እኮ ያመልክ ነበረ ነው የሚባለው ጌታዬ ናቸው ብሎ ያመልክ ነበር ግን አይደለም ቁርአን የሚናገረው አላህ ሁጃ አድርጎ ሰጥቶት ነው ህዝቦቹን ወደ ሀቅ ጎዳና እንዲመራበት የዳዕዋ system ነው እየተጠቀመ ያለው እንጂ እሱ አምላኩን አጥቶ አልነበረም ነው ወላሁ አለም mic free አሰላሙ አለይኩም ወረህመቱላሂ ወበረካቱ mic ይሰማል ያጀማ እኔ ምናልባት ክርስቲያን ወገኖቻችን ካላችሁ የምትመልሱልኝ ከሆነ አንድ ሰው ማለት ነው አንድ ሰው በቁሙ እያለ አፈር ሳይበላና ሳይሞት ድኛለው ወይንም ድነናል ልንል ይቻለናል ወይ እንደኔ አባባል ወይንም እኔ ሳስበው ይህ አባባል ማለት ቀሪው የህይወት ዘመኔ ልክ ከሰማይ እንደተላከ ነብይ ወይንም መልእክተኛ ነኝ ማለት አይደለም ወይ? የሰው ልጅ ጊዜም ከጥፋትና ከስተት ወይም ጌታ ራሱ በምህረቱ እዝነቱን ለግሶን ካልዳን በስተቀረ እንዴት እኛ ፍጡራን ድነናል ወይም ድኛለሁ ብለን ልንናገር ይዳዳናል? እንዴትስ ያስችለናል? ምናልባት ክርስቲያን ወገኖቻችን የዚህ ድኛል ወይም ድነናል የሚለው አባባል ሚስጥሩ ምንድን ነው? እስቲ ማይክ ያዙና ብትነግሩኝ ደስ ይለኛል። ክርስቲያን ወገኖች ሰላም አለይኩም። የአንተን ጥያቄ መቼ ይመልሱታል ብለ ነው አቦ ያስሚን? የአንተን ጥያቄ አይመልሱም፣ አይችሉትማ። ለምን ትላለህ? ግን ማን ነው እንደዛ የሚለው ፕሮቴስታንቶች ናቸው አይደለም ድነናል የሚሉት ኢነማ الأعمال بالخواتم ስራ አላህ ዘንድ ተቀባይነት የሚኖረው ፍጻሜው ሲያምር ነው اللهم احسن عاقبنا في الامور كلها አላህ ፍጻሜያችንን ያሳምርልን እስከ መጨረሻው መጽናት ነው የሰው ልጅ ለደህንነት የሚዳርገው የመጀመሪያ ማንነቱ አይደለም ኢማን ሪጅድ የሆነ ነገር አይደለም በአንድ ሰው ልቦና ውስጥ ተቀምጦ የማይጨምር የማይቀንስ የሚረጋጋ ነገር አይደለም ከፍ ዝቅ የሚል የሚለዋወጥ ነው ነቢያችን አለህ ሰላት ወሰላም እንዳሉት ለቀልቡ ብኒ አደመ አሸዱ እንቅላበ ሚን አልቅድሪ ኢዛ እጅተማዓት ገልያ ብለዋል የአደም ልጅ ልብ ድስት ላይ ውሃ በሚንተከተክበት ጊዜ እሳት ተጥዶ ከሚንተከተከው ከሚገለባበጠው የበለጠ የአደም ልጅ ልብ ይገለባበጣል ብለዋል። ይሄ ደግሞ ሀቅ ነው። ለዚህ ነው ስጁድም ላይ ሆነን ያ ሙቀሊበል ቁሉብ ሰቢት ቁሉበና አላ ዲኒክ፣ ልቦችን እንደፈለክ የምትገለባብጠው አላህ ሆይ ልባችንን ባንተው ዲን በመረጥከው ጎዳና ላይ ጽናትን ስጠን የምንለው አንድ ሰው ድኛለሁ ብሎ ሰርተፍኬት መውሰድ አይችልም ከጌታው ዘንድ ካልተሰጠው አላህ ያለው እኔን ያመነ በመንገዴ ላይ የተጓዘ ሰው ጀነትን ይገባል ብለዋል እምሰራው ስራ ግን አላህን ያስደስት አያስደስት አላህ ይቀበለኝ አይቀበለኝ ምን አውቄ ነው እኔ የጀነት ነኝ ብዬ የምናገረው ይሄ የማይሆን ነገር ነው አንድ ጊዜ ፕሮቴስታንት ጠይቆኛል እዚህ አዲስ አበባ ቤተል አካባቢ እና ምን አለኝ አንተ የጀነት ነህ ወይ አለኝ እኔ እንጃ አላውቅም አልኩት እንዴ ታዲያ ካላወክ እንዴት ዝም ብለህ ማታቀውን ሃይማኖት ትከተላለህ አለኝ መጀመሪያ የጠየቀኝ ጥያቄና መጨረሻ ላይ ያነሳው ጥያቄ ሁለት የተለያዩ ነጥቦች ናቸው እና የጠየቀኝ ጥያቄ እኮ አንተ ጀነት ትገባለህ ወይስ አትገባም ብለህ ነው እንጂ ኢስላም የጀነት መንገድ ነው ወይስ አይደለም ብለህ አይደለም የጠየከኝ። ጥያቄዎቹ እርስ በርሳቸው ተጋይተዋል አሁን የሱ እማታቀውን ነገር እንዴት ትከተላለህ? እማላቀውን ነገርማ አልከተልም። ኢስላምን አውቀዋለሁ። ኢስላም ብቸኛው የጀነት መንገድ ነው። ከኢስላም ውጪ ምንም አይነት የጀነት መንገድ ሊኖር አይችልም። ነገር ግን እኔ በኢስላም ላይ እያለሁኝ የጀነት ነኝ ወይም አይደለሁም ልልህ የቻልኩት ከሁለት አንዱን መናገር ያልቻልኩት ዛሬ ባለው አቋሜ ነገ ምን እንደምሆን ስለማላውቅ ነው። ምድራዊ ህይወት ያበላሻቸው ሰዎች ትላንት በሙስሊምነታቸው የምናውቃቸው ይህ ዓለም በልጭልጭ ነገሮች ከመስመር ያወጣቸው አሉ። ትላንት ክርስቲያን ወገኖቻችን ካፊሮች ብለን ስንጠራቸው የነበሩት አላህ ሂዳያ ሰጥቷቸው ሙስሊም ወንድሞችና እህቶች የሆኑ ብዙዎች አሉ። በዚህ ሩምም እንደምናረጋግጠው አናውቅም የሂዳያ ነገር ስለዚህ እኔ ምን አውቃለሁ ግን ተስፋ አለኝ ኢንሻአላህ አላህ በራህመቱ ጀነትን ይሰጠኛል ብዬ ተስፋ አረጋለሁ እርግጠኛ ሆኜ ግን ይሄ ነው ብዬ እንዴት ልነግርህ እችላለሁ የሰው ባህሪ ይሄን ሆኖ እያለ ስለዚህ የማይገናኝ ነገር ነው የምትጠይቀኝ እስላም የጀነት መንገድ ነው ወይ ካልከኝ ያለምንም ጥርጥር አዎ ነው ነው ምልህ ከሱ ውጭ የለም ነገር ግን አንተ የጀነት ነህ ወይ ማለት ከመጀመሪያው ጋር ምን ያገናኘዋል እና ድነናል የሚሉ ሰዎች fact word ጠይቃቸው አንተ እስኪ እንዴት እንደዳኑ mic free። ሰላሙ አለይኩም ወራህመቱላሂ ወበረካቱ mic ይሰማል ያ ጀማ mic ይሰማል እኔ ምናልባት ከዚህ ተስፋ ከሚባለው መቼም ይሄ የተስፋ ቃል የመዳን አንዱ መንገድ እንደሆነ ነው እንግዲህ ብዙ ጊዜ ወገኖቻችን የሚናገሩት ምናልባት በእግረ መንገድ አቤኔዘር ማይኩን ስትይዘው የምታውቀው ከሆነ የግድ አይደለም በትንቢት ሕዝቅኤል ምዕራፍ 13 ቁጥር ስድስት ላይ ምን ይላል እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱን ነገርና ውሸተኛ ሟርትን አይተዋል ቃሉም የጠና ዘንድ ተስፋ አስደርገዋል ይላል እና ይህ ቃል ተስፋ የተደረገበት ቃል ምንድን ነው? ለዛውም ውሸት ነው። እንግዲህ ይህ የተስፋ ቃል in fact normal ያው ውሸት እንደሆነ እግዚአብሔር የሚናገረው ምክንያቱም እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርና ውሸተኛ ሟርትን አይተዋል። ቃሉም ይጠና ዘንድ ተስፋ አስደርገዋል። እና ይህ የተስፋ ቃል ወይንም ተስፋ ብሎ እዚህ ላይ ያስቀምጠው እግዚአብሔር የሚናገረው ምንድን ነው እሱ እና ተስፋ በክርስትና ሃይማኖት ዛሬ የተስፋ ቃል የሚባል ወይንም ተስፋ ተደርጎ እያገለገለ ወይንም እየሰራ ያለ እንትን አለ ወይ እያገለገለ በክርስቲያኖች ላይ እያገለገለ ወይንም ይህ ትንቢት ተፈጽሞ እየተገበረ ነው ወይ የተስፋ ቃል ተስፋ ወይንም ተስፋ ያደረጋችሁበት ነገር ማለት ነው። mic free። ሰላም አለይኩም። አቤኔዘር የለህም እንዴ ሩም ውስጥ? አቤኔዘር room ውስጥ የለህም? mic እኮ አንተን እንድትይዝ እየጠበቅኩ ነበር። ጎዳና mic መያዝ ከቻልክ በ mic ብትናገር ጥሩ ነው። ከዛ ውጪ የምትጠይቀው ደግሞ ጥያቄ ከምኞት የዘለለ ካልሆነ ምን ያደርጋል? ልክ ሰውየው እስኪ አሁን 50 ሺህ ብር በተኛህበት ነው በህልምህ ብታገኝ ምን ታደርጋለህ ተብሎ ሲጠየቅ ብሩ ይምጣና መልሳለሁ ነው ያለው። እና ገብቷል መሰለኝ ጎዳና። ግን አንድ ነገር ብቻ እንድትረዳኝ ፈልጋለሁ። አንድ ነገር እንዳልከው አንድ ሙስሊም በአንድ ሀገር ላይ መሪ አስተዳዳሪ ሆኖ ቢሾም እሱ ከሆነ ፍላጎቱን የሚያካሂደው እሱ ከሆነ የሚያስተዳድረው ፍትህን ሊጠብቅም ይችላል ወይ ምናልባት ያለ ፈቂም ካለውም side ሊይዝ ይችላል ግን አንድ ነገር ብቻ ልንገርህ እስልምና የሚለይበትን ብታምነኝም ባታምነኝም አንድ ሰው በስልጣን ላይ ሆኖ ሙስሊም አስተዳደረ ማለት ስርዓቱ የግለ ፈቃዱ የሙስሊሙ አይደለም አላህ ያለውን ከመፈጸም ውጪ ምርጫ የለውም ስለዚህ ቁም ነገሩ በአላህ ቃል ውስጥ የሃይማኖቶች እኩልነት መብት አለ ወይስ የለም ብለህ ነው መፈለግ ያለብህ ለምሳሌ ሸሪዓ ተግባራዊ በሚሆንባቸው ሀገሮች ላይ ሰዎቹ የክርስቲያኖችና የሙስሊሞችን መብት ያከብራሉ ወይስ አያከብሩም ብለህ አይደለም መጠየቅ የሚገባ ለምን ህጉ የሰዎቹ አይደለም ያንን በተመለከተ አላህ የተናገረውን ከመፈጸም ውጪ አማራጭ የላቸውም። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ለምሳሌ አንድ ሰው ቢሰርቅ ያለ ችግር ያለ ድህነት ምክንያቱ ተጣርቶ ሆን ብሎ ያታለለ የሰረቀ ሰው ከሆነ እጁ ይቆረጣል። ታዲያ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወላሂ ለው ሰረቀት ፋጢመቱ ቢንቱ ሙሐመድን ለቀጣቱ የደሃ አሉ። እኔ ዘንድ በጣም ተወዳጅ የሆነችዋ ልጄ ፋጡማ ሰርቃ ባገኛት እቆርጠው ነበር እጇን አሉ ኋይ እሳቸው ስለሚወዱ ወይ ስለሚጠሉ አይደለም የእሳቸው ልጅ ሆነም አልሆነም የአላህ ህግ ተፈጻሚ ከመሆን ወደ ኋላ አይልም ስለዚህ ቦታውን የሚይዘው የአላህ ቃል ነው ማለት ነው ግን አንተ እንደጠየቅከው የኔ ስሜት ቢሆንስ ወይ ፍትሀዊ ልሆን እችላለሁ ወይ ደግሞ ጥላቻ ካለብኝ ባያዝድ ሆኜ ልበድል ልጨቁን እችላለሁ። ቁም ነገሩ ግን ለኔ አይደለም እዛ ቦታው የሚለቀቀው። እኔ ህግ አስፈጻሚ እንጂ ህግ አውጪ አይደለሁም። እንደ ሸሪዓ ነው ምልህ ህጉ ኦሬዲ ወጥቶ ተጠናቋል። እኔ ያንን ህግ ከማስፈጸም ውጪ ምን የለም። የኔ ሃይማኖት ተከታይ ወይ ዘመዴ ወይንም ደግሞ በኔ ብሔር ውስጥ ያለ ሰው ሲመጣ ሌላ ቦታ እንዲሄድ ይሄን ሌላ እንዳደርግ አልችልም። ከናካቴው ሌላው ይቅርና እኔው ራሴ ንጉሱ እንኳ ብሆን እኔው ከመከሰስ አማራጭ የለኝም። ሰማይ አይታረስ ንጉስ አይከሰስ የሚል የድሮቹ መፈክር አላቸው አይደል? ግን በእስልምና ታሪክ ውስጥ ግን የአልይና እና አቢ ጣሊብን ታሪክ ራሱ በጣም ወርቃማ ታሪክ አይደለ እንዴ? የራሳቸውን ንብረት የራሳቸውን ጃኬት አይሁዳዊው እያወቀ ነው ያነሳው። እያወቀ ራሱ የኔ ነው አላቸው። እሳቸው በወቅቱ ምን ማለት እንደሆነ ታውቃለህ? አጠቃላይ የሙስሊሞች ሁሉ አሚርና አለቃ ናቸው። የሁሉም አስተዳዳሪ ንጉስ ናቸው። ከኔ ጋር ነህ ወገኔ፣ ጎዳና ጠያቂው የራሳቸውን ጃኬት አንስቶ የኔ ነው አላቸው ፍርድ ቤት ተካሰሱ <laughs> የአሜሪካው ፕሬዝዳንትና አንተ እንደማለት ውሰደው ፍርድ ቤት ተካሰው ሄዱ በወቅቱ የነበረው ዳኛ ምን ብሎ ነው የጠየቃቸው በዚህ ሰዓት ምን አለ ጃኬቱ የኔ ነው ሲል ያኛው ሰው ለእሳቸው ለአልይ ብን አቢ ጣሊብ ማስረጃ አሎት ወይ እርሶ ለመሆኑ አለ ለምንድን ነው እሳቸውን ማስረጃ የጠየቀው አሁን ጃኬቱ ያለው አይሁዳዊው እጅ ነው ማስረጃ የሚጠየቀው ከከሳሽ ነው ከተከሳሽ ደግሞ መሐላ ነው እርሶ እንትን ስለሆኑ ማይዋሹ ስለሆኑ አይሰራም በቃ እዚህ ላይ በተግባር መከሰት አለበት ምን ማስረጃ አሉት የልህኝም ማስረጃ አሉ ስለዚህ ከሌሎት እጁ ላይ የተገኘው የሱ ነው እሱ ነው የሚወስደው አሉ ግን በጣም ተደነቀ ጃኬቱን መለሰ ልቡ ለእስልምና ተማረከ ሰለመ እንዲህ አይነት ፍትህ ስለዚህ አንተ መረዳት ያለብህ ሙስሊም ስልጣን ላይ ቢወጣ እውነት በኩልነት ያስተዳድራል ወይስ አያስተዳድርም አይደለም። ማን መብት ሰጠውና ነው? መጀመሪያ ህጉ already ወጥቷል። ህግ ከማስፈጸም ውጪ አማራጭ የለውም። እስልምናችን ለዚህ ነው የሚለየው ነው። የተረዳህ ይመስለኛል ወገኔ። ያው mic የለኝም ስላልክ ነው። እንጂ ለሰዎችማ ስሜት ቢሰጥማ ስንት አይነት ሰው አለ። እንዳልከው ፍትህን የሚወድ አለ የማይፈልግ ደግሞ ጥላቻ ያለበት አለ። ጠላቶቼን መበቀል እፈልጋለሁ፣ ከዚህ በፊት እንዲህ ያደረጉኝ ሞልተዋል፣ እነሱን ልበቀላቸው የሚልም ይኖራል። ይሄ ምንም የማንክደው ሀቅ ነው። ቁም ነገሩ ግን እሱ አይደለም ህጉ። አላህ ያለው ብቻ ይፈጸማል ነው። በአላህ ዘንድ ደግሞ ሰዎች ሁሉ መብታቸውን እንደሚከበርላቸው ግልጽ ነው ነው mic free okay አመሰግናለሁ። mic ይሰማል መሰለኝ ከታች እስከ ላይ። ሁላችሁንም ሰላም እላችኋለሁ ወገኖቼ፣ አመሰግናለሁ። እሺ የመዳን ጥያቄ ነው እኔ የማምጠይቀው። የመዳን ጥያቄ ጠይቁ፣ የመዳን ጥያቄ ትላላ አዋይደር አምንበታለሁ በዛ። እኔም የመዳን ጥያቄ ነው እንግዲህ አሁን የምጠይቀው እንግዲህ እስልምና የመጣው የመጨረሻ ነብይ ሆነው ነብዩ መሐመድ ከመጡ በኋላ ነው። ነገር ግን አንተ ስታስተምር ብዙ ጊዜ ስሰማ ማለት ነው ሰዎች በተፈጥሮ ሙስሊም ሆነው ነው የሚወለዱት ስትል ሰማለሁ። ሙስሊም ሆነው ነው ሰዎች በተፈጥሯቸው የሚወለዱት። ታዲያ እዚህ ጋር ማለት ነው አንድ ጥያቄ የሚፈጥርብኝ ነገር ከዛ በፊት የነበሩት ሰዎች። በምን መጽሐፍ ያምኑ ነበረ? ማለት ነብዩ መሐመድ ከመምጣታቸው በፊት የነበሩ ሰዎች በምን መጽሐፍ ያምኑ ነበረ ነው የመጀመሪያው ጥያቄ። ሁለተኛው ደግሞ እዛው ላይ ማለት ነው ነብዩ መሐመድ ከመምጣታቸው በፊትስ የወንድና የሴቶች የኑሮ ሁኔታ ምን ይመስል ነበረ? ማለት ይሄ ማለቴ በምን አይነት መልኩ ነበረ እንትናቸው ቁርአን ከመውረዱ በፊት ያለው ነው። አመሰግናለሁ ኡስታዝና mic free ሙኪ አቤኔዘር ቅድሚያ ነቢዩ መሐመድ አለይሂ ሰላት ወሰላም ከመጡ በኋላ ነው እስልምና የመጣው የሚለው ስህተት ነው። እስልምና ከአደም ጊዜ ጀምሮ ነበረ። መኖሩን ለማረጋገጥ ሶስት መንገዶችን ማየት እንችላለን። አንደኛ የስሙ ትርጓሜ እራሱ ያንን ይጠቁመናል። ኢስላም የሚለው የአረብኛው ቃል የቃሉ ትርጓሜ ቀጥታ የሆነ ራሱ literal meaning ኡን ብታየው استسلام ነው submission ለአላህ እጅ መስጠት መታዘዝ በፈቃዱ ማደር እሱ አድርግ እንዳለህ ሆነህ መገኘት ነው ኢስላም ማለት አንድ ሰው ሙስሊም ነው ማለት ለአላህ ታዛዥ ነው ለጌታው ተገዢ ነው ማለት ነው ትርጓሜው ኢስላም ትርጓሜው ይሄ ነው so ከዚህ ትርጓሜ አንጻር ነው። ጌታ አላህን መገዛት ለሱ ትእዛዝ ማደር የተጀመረው ነብዩ መሐመድ አለይሂ ሰላቱ ወሰላም ከመጡ በኋላ አይደለም ከድሮም ጀምሮ የነበረ ነው ከአደም ዘመን ጀምሮ ስለዚህ ነቢያቶች ሁሉ ሙስሊሞች ናቸው ነው የምንለው በነቢያት መካከል ምንም ልዩነት የለም ሁሉም ነቢያቶች አንድ አምላክ እንዲመለክ አስተምረዋል ከሱ ውጭ ያለ አምልኮ ሁሉ ጣዖት መሆኑን ነግረዋል። ሰዎች ከጣዖት አምልኮ እንዲርቁም አበክረው አስጠንቅቀዋል። ይሄ የነቢያት ሁሉ ተልእኮ ነው። ቁርአን በሱረቱ ነህል ምዕራፍ 16 ቁጥር 36 ቁጥር 36 ላይ ወለቀድ በዓተና ፊ ኩሊ ኡመትን ረሱላ በየህዝቡ ሁላ መልእክተኞችን ልከናል ምን በማለት አን ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ከማምለክ ራቁ ይሄ የነቢያት ሁሉ ትምህርት ነው ኢስላም ማለት ይሄ ነው ሌላ አዲስ ነገር አይደለም መጽሐፍ ቅዱስ ላይ ካየኸው ማቴዎስ ወንጌል ምዕራፍ 22 ምዕራፍ 22 ከአንቀጽ 36 እስከ 40 ከሰላሳ ስድስት እስከ አርባ አንድ ሰው ምን ብሎ ይቆታል? መምህር ከህግ ማን ማናይቱ ማንኛይቱ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል ኢየሱስን። ማናቸይቱ ትእዛዝ ታላቅ ነው ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ህጉም ሁሉ ነቢያትም ተሰቅለዋል ይላል። እና አጠቃላይ የነቢያትም ሁሉ ትምህርት ይሄው ነበር። ለአዲስ አይደለም። በመካከላቸው ያሉ አንዳንድ ስርዓቶች ልዩነት ይኖራቸው እንጂ መሰረታዊ አምልኮ ላይ አንድ ናቸው እና እስልምና ከነብዩ መሐመድ አለይሂ ሰላቱ ወሰላም ጀምሮ የመጣ አይደለም። ነቢያቶች ሁሉ ያስተማሩት ትምህርት ነው። ከአንድ አላህ በስተቀር በእውነት የሚመለክ አምላክ አለመኖሩን መመስከር። ሌላ ሰው ሁሉ ሲወለድ ሙስሊም ሆኖ ይወለዳል። አዎ ማንም ሰው በተፈጥሮ ዲን ኢስላምን አንድ አምላክ መኖሩ አውቆ ህሊና ነብኝ ነው ጋር እዚህ ጋር ይሰማችኋል okay። እና በተፈጥሮ ምንም አይነት ሃይማኖታዊ ትምህርት ሳይሰጠው ቢያድግ እንኳን ህሊናው አንድ ጌታ አላህን ያመለከ ሆኖ በዛው መንገድ ነው የሚያድገው። አላህ ሰዎችን ሲፈጥራቸው እሱን እንዲያውቁት እሱን እንዲያመልኩት አድርጎ በንጹህ ህሊና ፈጥሯቸዋል። ስለዚህ የሰው ተፈጥሮ እስልምና ነው። ነቢያት ጊዜ ጀምሮ የመጣ ስለሆነ ማለት ነው። ሌላው ከብዩ መሐመድ በፊት የነበሩ ሰዎች በምን መጽሐፍ ይመራሉ ላልከው በወቅቱ በወረደላቸው መጽሐፍ ለምሳሌ ለሙሳ ተውራት ተሰጥቶታል፣ ለኢሳ ኢንጅል ተሰጥቶታል፣ ለዳውድ ዘቡር እንዲሁም ለሌሎች ነቢያት መጽሐፍ ተሰጥቷቸዋል። የወንዶቹና የሴቶቹ አኗኗር ምን ይመስላል ያልከው ምን ለማለት እንደፈለክ በደንብ አልገባኝም። ቢሆንም ግን በጥቅሉ እንዴት እንደሆነ እኔ እንጃ ምን ብዬ እንደምመልስልህ። ከሃይማኖት አንጻር ከሆነ የአላህን ህግ በመጠበቅ ትእዛዙን በማክበር ነው የሚኖሩት አማኞች ከሆኑ ካልነው ዛሬ ከሃዲዎች ከተዛዙ እንደሚወጡት እነሱም ከመስመር የሚወጡ ይሆናሉ ማለት ነው። በጥቅሉ ግን ኢስላም የነቢያት ሁሉ ሃይማኖት ነው። ሁሉም ነቢያት ሙስሊሞች ናቸው ነው። በነቢዩ ሙሐመድ አለህ ሰላት ወሰላም የተጀመረ አዲስ ሃይማኖት አይደለም ነው mic free። السلام عليكم يا جماعة ይሰማል يا جماعة السلام عليكم። ይሰማል ያ ጀማ ኦኬ ጀዛኩም ላ ኸይረ ጀዛኩም ላ ኸይረ አቡ ሀይደር እኔ መጠየቅ የፈለግኩት የኢብራሂም ልጅ ሶስት አመት ነበረ ወይም አስራ ሶስት አመት ነበር ያኔ ሊያርዱት በህልማቸው ባዩ ጊዜ እና ትንሽ ተምታታብኝ በሶስት አመት ልጅ ያን ተናገረ ተናግሮ ነበር ወይ ወይስ በአስራ ሶስት አመቱ ነው እና እሱን ለማወቅ ነው እና እኔ ያው ኢሳም እንኳን በሶስት እንደተወለደ ተናግረዋል። ችግር የለብኝም ለማመኑ just እንትን በትክክል ለማወቅ ስለፈለግኩ ነው። እና ክርስቲያን ወገኖች ደግሞ ካላችሁ ትንሽ ግራ የሚያጋባኝ ነገር አለ እና Bible ውስጥ ጣዖት Bible ጣዖትን ወይም መጽሐፍ ቅዱስ ጣዖትን ይደግፋል ወይስ ይከለክላል? እና እችን ጥያቄ ቢመልሱልኝ ከዛ ደግሞ ቀጥዬ የማነሳው ጥያቄ ስላለኝ ክርስቲያን ወገኖች ይህን ቢመልሱልኝ እና አቡሀይድርም ከገጠመ ወይም ካገኘሃቸው ነገሮች ያየንበትኮ ቦታ ካለ ብትገልጽልኝ። ጀዛኩም ላ ኸይረን ሰላሙ አለይኩም ወረሕመቱላሂ ወበረካቱ ማይክ ፍሪ ወአለይኩም ሰላም ወረሕመቱ ወበረካቱ እስማኤልን ለማረድ ኢብራሂም አለይህ ሰላም ትእዛዝ የተሰጣቸው ጊዜ እስማኤል አስራ ሶስት አመቱ ነው ሶስት አመቱ አይደለም አስራ ሶስት ነው mic free okay። ሰላም ብያለው። ሙስሊም ወገኖች እንደምናችሁ። ሰላም አቡ አይደር እንደምን እንሰማለሁ አረ okay thank you። የኔ ጥያቄ ምንድነው አሁን እንደዚህ በተደጋጋሚ ብዙ ጥያቄዎች ከሚፈጥሩብኝ ነገሮች ውስጥ አንዱ ቅድም ስታነሳው ስለሰማው ነው እና እሱን እስቲ more ብታብራራልኝ ብዬ ነው። ምንድነው? እስልምና በተፈጥሮ ነው የሚገኘው የተፈጥሮ እምነት ነው ብለህ አስተምረሃል። okay በሌላ በኩል ደግሞ እንደገና እስልምና ለቆ መውጣት ሶስት ቀን ነው እድል የሚሰጠው ብለሃል። ከሶስት ቀን በኋላ ያው አላህ መካድ ወንጀል ነው፣ ስለዚህ ቅጣቱ ግድያ ነው በሚለው መሰረት ያው ይገደላል ብለ አስተምረሃል ማለት ነው እና ሙስሊም ሁሉም ሰው ሙስሊም ከነበረ ክርስቲያኖች በሙሉ ሙስሊም ነበሩ፣ አሁን ካዱ ማለት ነው። ኤኒዋን ነን ሙስሊሞች በሙሉ አላህን ካዱ ማለት ነው። እና እነሱም ላይ ያው ለአመቃድ ወንጀል ነው ቅጣቱም ግድያ ነው የሚለው ሸሪያችሁ ይሰራል ወይ እና ሌሎቹም ክርስቲያኖች በሙሉ አላህን ስለካዱ ይገደላሉ ወይ? okay፣ እስቲ mic free። okay Life for Free እንደዛ ብዬ አላስተማርኩም። ልክ እንዳስተማረና ትምህርቱን እንደተከታተለ ሰው ሆነ እስልምና በተፈጥሮ ነው የሚገኘው ብለሃል። ከሶስት ቀን በኋላ ወንጀል ነው ብለሃል። <laughs> ከምትል ከዚህ በፊት የተነሳ የተደጋገመና የተሰለቸ ጥያቄ ልጠይቅ ብለ ለምን ራስህን አታጋልጥም? አላስተማርኩም ዛሬ ከናካቴው እኔ ያስተማርኩት ወገናችን አቤኔዘር ጥያቄ አነሳ። ነብዩ መሐመድ አለይሂ ሰላም ከመጡ በኋላ እስልምና መጥተዋል የሚል ሀሳብ ሲያነሳ ተሳስተሃል። ኢስላም ከመጀመሪያው ሰው ከአደም ዘመን ጀምሮ የመጣ ሃይማኖት ነው። ኢስላም የሰው ተፈጥሮ ነው። ምን ማለት ነው? ማንም ሰው ሲፈጠር ህሊናው አንድ አምላክ ለማምለክ የአላህን ህግ ለመጠበቅ በሱ ትእዛዝ ለመሄድ የተዘጋጀ ሆኖ ይፈጠራል። ይሄ ነው ሰው በኢስላም መስመር በኢስላም ጎዳና ላይ ይፈጠራል ማለት ነው። ከዛ ውጭ ግን ራሱን በሚያውቅበት እድሜማ ሲደርስ የህይወት አቅጣጫውን የሚወስነው እሱ ነው። ግን ያው የተፈለገው ምንድን ነው ያልተሰጠ ትምህርት እንደተሰጠ አድርጎ ማቅረብ out of topic ነው። ስለዚህ out of topic የሆኑ ጥያቄዎችን አላስተናግዳቸውም። mic free። okay አቡ ሀይደር ያልተናገርከው ያላስተማርከው የትኛውን ቦታ እንደሆነ እኮ ከነገርከኝ ከዛ አውዲዮውን አምጥቼ ማሰማት እችላለሁ። ለምሳሌ ያልከውን ልንገርህ ምንድን ያልከው የመጀመሪያው ትምህርት እምነቱን ለቆ የወጣ አሳልክ። እምነቱን ለቆ የወጣ በመጀመሪያ አላህ መካድ ወንጀል ነው፣ ከወንጀሎችም ሁሉ በላይ ወንጀል ነው አልክ እና እንደዛ ብለሃል። አውዲዮን አመጣልሃለሁ አላልኩም ካልክ ማለት ነው አላህ መካድ ወንጀል ነው፣ ቅጣቱም ግድያ ነው ያልክ ደጋግመህ ይህን ተናግረኸዋል ማለት ነው። ያ ይሁዳውያንም ምሳሌ እየሰጠህ ማለት ነው። ይሄን አላልኩም ካልከኝ አውዲዮ ይዤ መምጣት አለብኝ ማለት ነው። እኔ በብዛት አውዲዮ ስለማልቀዳ ስለማላከማች ነው። እና እስቲ ይሄኛውን ቦታ ከሆነ የምትለኝ እስልምና እምነትን ለቆ መውጣት ወንጀል እንደሆነ አላስተማርኩም ከሆነ የምትለኝ ይሄንን ንገረኝ። የትኛውን ቦታ ነው አላስተማርኩም ያልከኝ? ከዛ አውዲዮ ይዤ እመጣለሁ ማለት ነው። okay mic free። አጠያየቅህ ትንሽ እንደ ዳኛ እየሆንክ መሰለኝ። የትኛውን ቦታ ነው ላስተማርኩ የምትለኝ? አውዲዮ ይዤ እመጣለሁ። ጠበቃ ነህ ወይስ አቃቤ ሕግ ነህ? ዛሬ ከናካቴው ስለዚህ ርዕስ አላስተማርኩም እያልኩህ ነው። ለምን ፉሊሽ ትሆናለህ ራስህን? ከዚህ በፊት ስትናገር የሰማሁህን ሺህ ጊዜ የተደጋገመውን ጥያቄ ልጠይቅህ ካልክ በነጻነት ጠይቅ እኮ እያልኩህ እኮ ነው። ግን ሊገባህ አልቻለም። ስለዚህ ወገናችን ዛሬ ይሄ ቶፒኩ ሆኖ አልቀረበም። ዛሬ ያስተማርኩት በመልእክተኞች ማመን believe in messengers በአላህ መልእክተኞች ማመን ነው። ካንተ ጋር እንደዚህ ተራ ቃል ልመላለስ አይደለም፣ time waste ማረገው። በአላህ መልእክተኞች ማመን በሙስሊሞች እምነት ውስጥ ስላለው ስፍራ ነው የተናገርኩት። ከዚህ በፊት ከሆነ እኮ ነገርኩ ታዲያ እንደዛ አትናገርም አሁን ይሄን ልደግመው ፍቃደኛ አይደለሁም ነው አልመላለስበትም ከሰማንያ ጊዜ በላይ ጠይቃቸዋል ከሰማንያ ጊዜ በላይ ተመልሷል ድጋሚ time waste አናደርግም ባይሆን እኛ ጥያቄ አለን on the topic መጠየቅ የማትችሉ ከሆነ እኛ እንጠይቃቸዋለን እንጂ ድጋሚ አሁንም እየመጣችሁ ያንኑ የሙርተድ ጥያቄ ታነሳላችሁ አሁንም ትደጋግማላችሁ ምንድነው የምትጠይቁትን ጥያቄ ያጣችሁ ይመስላል። ስለዚህ ዝም ብለህ ጠበቃ ይመስል አውዲዮ ይዤ እመጣለሁ ብለህ አታስፈራራ። mic free freedom OK ይሰማል። የዛሬ ትምህርት እኮ ነው السلام عليكم ورحمة الله تعالى وبركاته بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أبو هايدر እንደና ኡስታዝ ኡስታዞችን ከላይ እስከታች ያላችሁ ሁላችሁም አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ እኔ እንኳን እጄን ያወጣሁት አይ ላይፍ ፎር ፍሪ መልሰህለታል አክቹዋሊ እንዴት አድርጎ ልክ ነገሮችን እንዲህ ሲያዛባና ሲያምታታ እንደው ችግር ነው ብሎኝ ነው ወላሂ ላዝም አልቻልኩም ለዛ ብዬ ነው ከሌላ ቶፒክ ዘሎ ወደ ሌላ ቶፒክ ነገር ማምታታት ይመስል ነበር። ሱብሃንአላህ ሶ ኢፍ ዩ ሃቭ questions straight አፕ አይ ቲንክ ሂ ኢዝ ኖት there ቱ አይ ዶንት know ይገታስ መልሰህለታል። actually እኔ ኢንተርቪው ማድረግ አልፈልግም፣ ግን open discussion በሚኖርበት ጊዜ ማንኛውም ራሳችንም ሆነ ክርስቲያን ወንድሞቻችን ብትሆኑ ጀስት ኦን ዘ ቶፒክ ኦን ዘ ዴይ ሶ እንደዛ መሰለኝ። እንዴት ናችሁ? ታዲያ በተረፈ سلام عليكم ነው አንደኛው part። ሁለተኛው ግን ያው ላይፍ ፎር ፍሪደም አይ ቲንክ ዩ አር ኢንተለጀንት ፐርሰን ትመስለኛለህ። ነገርን ወይ አውቀህ ሆነ ወይ አላወቀውም፣ ሁለቱም ጥሩ bad ነው። አውቀህ that is topic ኡን divert አድርገህና ነገር ለማበጥበት ከሆነ that is bad። ሳታጥም ከሆነ ደግሞ still you need to know something። እንደዚህ ሀርድ ሆኜ እንኳን መምጣት አልፈልግም፣ ግን please purposely distort አድርገህና distort አድርገን ማንኛውም የምንመጣ እንትን ከሆን ያ discussion ሊሆን አይችልም። ኢንሻአላህ so ይሄ open የሆነበት ቦታ ስለሆነ ትምህርት ትክክለኛው አገር ቤትም ቢሆን ስለሚከብዳየ በውሃ በውሃ አይደለም የሚቆጥረው ሁሉ ሰው so ትክክለኛ ታስበን intention አስተካክለን የምንመጣ ከሆነ that's nice። ነገር ግን አንዳንድ ነገሮች ላይ ብንጠነቀቅና ደህና ሰላም ብንሆን ጥሩ ነው። ማንንም ለማውገዝ አይደለም። እኛም ትምህርት እናገኛለን ጥያቄ ስጠይቁ በትምህርት ቤት ውስጥ ሆነ ወይንም እዚህ ውስጥ ባለው discussion ውስጥ ብዙ ጊዜ ሰው ኢንሻአላህ እና please سلام عليكم። السلام عليكم ورحمة الله وبركاته። ይሰማል ሙሉም ጨርሰ ነው OK ጨርሰ ነው ማለት ነው እኔ እንኳ ለኡስታዛችን ለኡስታዝ አቡ personal የሆነ comment ለመስጠት ነው። አፍበለኛ በኋላ ስብሰባችን አንደኛ ክርስቲያን ወገኖቻችን ሰዓት የግድ መኖር አለበት። ለምሳሌ ያን ሰዓት ድግት ካለ ያን ሰዓት ድግት ብቻ ነው መሆን አለበት፣ በቀነ ቀጠሮ ማለት ነው። ከዛ ውጪ ለመማር የሚመጡ ከሆነ ያው በማንኛውም በፈለጉት ሰዓት መማር ይችላሉ። ከዛ ውጪ ግን አንተ መተኛ ስትፈልግ ከየቦታ ተለቃቅሞ ዝም ብሎ መጥተው አንተን ወስተና ማለት ታይምን እና ያንተን ይሄ በጣም ኢንተርሳንት ነው። አንድ ክሪስታል የሆነ figure ኣችን ዝም ብለን እኛ ማንም ሰው መጥቶ ዘሎ ገብቶ የፈለገው ጥያቄ ጠይቀው አይገባም። ኡስታዝ አቡ ፕሮግራም መኖር አለበት። ሌላ ደግሞ ኡስታዝ አቡ ሀይደር በሰጠው lecture ብቻ ነው መጠየቅ ያለበት። ይሄ ማናጅመንት ነው፣ እንደዛ መሆን ያለበት። የሆነ አትሊስት መኖር አለበት። የማናጅመንቱ ትክክለኛ አካሄድ መኖር አለበት። ከዛ ውጭ ደግሞ ኡስታዝ አቡ ሀይደርን ኢብን በቋንቋ ደረጃ በአማርኛ በ grammar ኡ በሰዋፈ እንኳ አማርኛ በትክክል የሚያውቁ ሰው መኖር አለበት። debate የሚያደርገው ማለት ነው። ስለ ተውራጠ ስምና ስለ ስም እንኳን ለይተው ስለ ግስ ለይተው የማያውቁ ዝም ብሎ mic ይዞ ብቻ ዘራፊ ከሚል ሰው ኡስታዝ አቡ ሀይደር debate ማድረግ የለበትም ብዬ ነው የማምነው። personal ማለት ዝም ብሎ አይደለም አባይደር ዛሬ እኛ እዚህ ከኛ ጋር ያገኘነው አባይደር ዝም ብሎ ይመጣል። ብዙ ጊዜ ብዙ devotion ከፍሎ ነው ይህን comparative religion ለሁላችንም እያስተማረ ያለው ዝም ብሎ አይደለም። ማንም አስሮ መምታት የሚፈልግ ሰው ዝም ብሎ በየቦታ እየመጣ በቃ ውጥፍ ብሎ ነው እንደዚህ መባል የለበት። እኔ ከአሁን በኋላ personal የሚያለስማማ ነው የመጽሐፍ Bible ን በትክክል የሚያውቅ ሰው አማርኛን ቋንቋ እንኳ የሚችል መሆን አለበት። ዝም ብሎ Bible አንግቦ ስለተሸከም አይደለም። አማርኛን ቋንቋ በትክክል የገባው ሰው መሆን አለበት። ከኡስታዛችን ጋር debate የሚያደርግ ሰው ማለት ነው። ከዛ ውጭ ያለው ግን Bible ን እንኳ ዝም ብሎ በስመ church፣ በስመ ኦርቶዶክስ፣ በስመ ፕሮቴስታንት ባይብል እናውቃለሁ በሚል ከኡስታዝ አቡ ጋር ለመማር መምጣት ይችላል። they're welcome they're most welcome መማር የሚፈልጉ ማለት ነው። Bible ን አናውቀውም የትኛው ፍትህ ይሆን የትኛው የሚተራመሰው የሚላተመው ይሆን እንደዛ confuse የሆኑ ሰዎች መማር ይችላሉ ባይብልም ማለት ነው ልክ እንደ ቁርአን እንደምንማር ማለት ነው ከዛ ውጪ ስራ ሳይኖራቸው ዝም ብሎ mic ብቻ ይዞ ከየ room ኡ አንደኛ የኛን time ለማባከን ነው አንደኛ ቁጥራን target ኣቸው ቁጥራን ኡስታዛችንን ኡስታዛ ዋይደርን ለማዳከም ነው ማድከም በቃ ወይ energy ማድከም አንደኛ ሁለተኛው intellectuality ን ማዳከም ማለት ነው። ምክንያቱም የሰው ልጅ እንትኑ እውቀቱ ኤቭ capacity ው limited ነው everyone ማለት ነው። ስለዚህ ይህን ነገር personally comment የተሰማኝ ነው እስካሁን almost ከአንድ አመት በላይ የተገነዘብኩት ነው። እነዚህ ሰዎች ቁጥር ያላቸው ከአንድ እስከ ሀምሳ የሚደርሱ በተከታታይ ነው የሚገቡት። ግን ሁላቸውም አንድም የሚደምሩት ነገር የለም። አንድም የሚደምሩት ነገር የለም። ስለዚህ ባጭሩ ለማንተፈለኩት መማር የሚፈልግ ሰው ይማር። ተማሪዎችና debate አድራጊዎች መለያየት አለባቸው። debate ደግሞ ዝም ብሎ በሀያ ሰዓት በፈለገ ሰዓት ኡስታዝ አባገር የለም በሚል ብቻ ነው debate የሚደረገው። በትክክል ፕሮግራም ይደረጋል። international debate ኦች እናውቃለን። እነ ዶክተር ዩሱፍ ዶክተር ባኪር እንደነ ሼክ አህመድ ጋር እናውቃቸዋል። ሌሎችም debater ኦች አሉ። ሰዓት ይያዛል ዳኞች አሉ። respect አለ ደግሞ በጣም እንትና rule ኦች አሉ፣ ህጎች አሉ ግዴታ ለማድረግ ማለት ነው። ከዛ ውጭ ያለው ስርዓት በፍጹም እኔ አልቀበልም። ማንም የሚቀበል ሙስሊም ህቴ ወንድሜ ያለ አይመስለኝም። ይህን በትክክል በፍትህ አሁን ቀደም ስለ ፖለቲካ እየጠየቁት ነበር ኡስታዝ አባይድር። እኛ ሙስሊሞች እኛ ሙስሊሞች እምነታችን የማንንም እምነት ተከታይ በድሉ አይልም ማንም ሙስሊም በትክክል እውቀት ያለው ሙስሊም ስልጣን ቢመራ በፍትህ ነው የሚያስተዳድረው። ክርስቲያኖች የተሻለ ፍትህ ነው የሚያገኙት አሁን ከነበሩበት ማለት ነው። ስለዚህ ይሄ ክርስቲያን ስለሆነ ይሄ ሙስሊም ስለሆነ ማዳለት አይቻልም። ሁሉም በሀቅ ነው ምራ የሚል ሃይማኖታችን ማለት ነው። ስለዚህ ባጭሩ ለኡስታዝ አቡሀይደር የተሰማኝ ምንድን ነው ዲቤት አድራጊዎች በመጀመሪያ እንትናቸውን ግራውንዳቸውን መታወቅ አለበት። ቋንቋን በትክክል ያውቁታል አማርኛን በትክክል ካላወቁት እኮ አስቸጋሪ communication ችግር እኮ በጣም አስቸጋሪ እኮ ነው። አንደኛ ሰዎች አይማሩበትም ከዚህ ስለዚህ بارك الله فيكم ኡስታዝ፣ በጣም ሳምኝ ኡስታዝ አባ والسلام عليكم። وعليكم السلام ورحمة الله وبركاته ይሰማል? ከተሰማ ኪንግ ነጃሺ جزاك الله خير الجزاء ይበቃናል። ስለ እነሱ ከዚህ በላይ አውርተን ቶፒክም አናደርጋቸው። አላህ የተስተካከለ ልብ ይስጣቸው እንግዲህ ሀያ ሰላሳ ና ሀምሳ ጊዜ የተጠየቀ ጥያቄ ደጋግሞ መጠየቅ ያው አላማው ግልጽ ነው የሚጠይቀው ሰው ምናልባት ና ሀምሳ ጊዜ ሲደጋግመው አንድ ሊሆን ይችላል ጥያቄው የሚመልሰው ሰውዬ ግን መልሱን እመልሳለሁ ዛሬ በተሻለ መልክ እያለ ባለ ቁጥር የተወሰነ ልዩነት ከተገኘ ያንን ልዩነት ነገ ለማጋጨት ነው ሌላ ምንም አላማ የለውም ግን ያው አላህ ሂዳያ ይስጣቸው እንግዲህ አላህ በዚህ መሀል የባሮቹን ልብ አዋቂ ነው ሐቅ ሐቅን የሚፈልግ ልብ ውስጥ እነሱ ውሸት ማስቀመጥ አይችሉም መን የህዲህ ላሁ ፈላ ሙድለ ለህ አላህ የሚመራውን ሰው አጥማሚ በፍጹም የለውም ነው እና እነሱን እኛ topic አናደርጋቸውም ወደ ርዕሳችን እንመለስ ተዋቸው በቃ አሁንም ሌሎቻችሁም እጅ ወንድሞችን ብትሆኑ ኢንሻአላህ አላህ እንነጋገር ስለነሱ እንርሳቸው ያው እነሱ የሚያደርጉትን አጥተዋል ምን ያደርጉ ታዲያ ኪታባቸው የሚያስተምራቸው ነገር የላቸውም topic ይዘው በዚህ ዙሪያ እንመካከራለን የሚሉት ነገር ከሌላቸው ያለው አማራጭ እንግዲህ interfaith ነው ህልውናቸው ከ interfaith እያለቡ ነው የሚወስዱት የምትታለብ ላም ደግሞ ያው አትታረድም ይባላል አይደለም እንዴ ከዚህ እየታለበ እዛ ይወጣል አንዳንድ ጊዜ በቀጥታ ይደርሳል አንዳንድ ጊዜ የተቀዳ እየተበረዘም ቢሆን እና interfaith የለም ማለት እነሱ የሉም ማለት ነው እና ይጠቀሙ አላህ ሂዳያ ይስጣቸው እኛ በእምነታችን ቀጥለናል አላህ አንድ ነው ብለናል አንድ ጌታ ሶስት ሊሆን አይችልም ብለናል አላህ አምላክ ነው ብለን እናምናለን አምላክ ሰው ሊሆን አይችልም አላህ ህያው ነው ብለናል ህያው አምላክ ሊሞት አይችልም ይሄንን ነው የምናስተምራቸው አላህ ኢየሱስ አይደለም ኢየሱስ አላህ አይደለም እንዲህ አይነት ነገር ላይ መሰረታዊ ችግሮቻችን ሳይፈቱ አንድ ሰው ከሶስት ቀን በላይ አላህን ከካደ ወንጀል ይሆናል ተብሏል። <laughs> እስከ እስከ ሶስት ቀን መካደስ ምንድን ነው? ጽድቅ ስራ ነው እንዴ? <laughs> እስከ ሶስት ቀን መካድ ጽድቅ ስራ ነው። እንደው በልብስ አላህን ለመካድ ማሰብ ራሱ እንደው እንዴት ይታሰባል? የፈጠረን አላህ መካድ ማለት የወንጀል ሁሉ ትልቅ ወንጀል ነው። ትልቁ ቅጣት ደግሞ እኮ በምድራዊ ህይወት መገደል ወይ አለመገደል የሚሉት አይደለም። ስንቶች አሉ ከእምነት ወጥተው የሚኖሩ ጀሀነም እሳት ነው ሰው ሊያስፈራው የሚገባው። ነገ አላህ ዘንድ ምን እሆናለሁ ብሎ ሰው ሊያስብ ይገባል እንጂ ሌላ ነገር አይደለም ማሰብ ያለበት። ምድራዊ ህይወቱንማ እንዴ መገደል እኮ አንዳንድ ጊዜ ለሌሎች ሰዎች እረፍት የሚሆንበት ጊዜ አለ። ሳይገደሉ በስቃይ የሚያሳልፉት ስንት አሉ፣ ሰላምን አጥተው ወይ ያላረፍኩት የሚሉ ማለት ነው። ግን የአላህን ቅጣት ሰው በምን ይገላገለዋል ነው? በጀሃነም እሳት እየተሰቃየ ላ የሙቱ ፊሃ ወላ የሕያ ህያዋ ይሆን ወይ አይሞት ሁልጊዜ ስቃይ አላህ ይጠብቀን። ከዚህ ስቃይ ለማምለጥ ሰው ሀቄት ነው ብሎ መፈለግ ሲገባው አላማውን ሌላ አድርጎ እንግዲህ በሌሎች ሳንባ እየተነፈሰ የሚሽ ህሊናውን የሸጠ ካለ አላህ ሂዳያ ይስጠው። አላ ኩል ያህል ከአንድ አላህ ውጭ ጌታ የለም ብለን ነው የምንሰብካቸው። አሁንም ቢሆን ይህንን ጌታ ያላመነ ሰው ፊት ለፊቱ ጀሀነም ይጠብቀዋል። እና በ topic ኡ ላይ ፋክቶርድ ጥያቄ ካለ mic ላንተ mic free። እነሱን ኢንሻአላህ topic እንዳታረጓቸው السلام عليكم ورحمة mic ይሰማል mic ይሰማል يا جماعة مرحبا። እየቆየ ነው መሰል የሚመጣው ምናልባት ክርስቲያን ወገኖች ካላችሁ ጥያቄ ነው ያለኝ ጥያቄ ነው ያለኝ በሁለተኛ Chronicle ላይ ማለት ነው Second Chronicle አስራ አምስት ከአስራ ሁለት እስከ አስራ ሶስት ድረስ ያለውን ትንና ያው ትመልሱልኛላችሁ <clears throat> እና ጥያቄው ምንድን ነው በፍጹም ልባቸውና በፍጹም ነፍሳቸው የአባታቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ የእስራኤልን ማምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ ይላል መቀጠል ለእግዚአብሔር በታላቅ ድምፅና በእልልታ በእምቢልታና በቀንድ መለከት ማሉ ይላል እና መጨረሻ ላይ ይህንን ማላ ከተማማሉ በኋላ ከነሱ መካከል የነበረው ንጉስ ምን ይፈጠራል? ንጉሱም አሳማ የሚባል ማለት ነው። አሳማ በአስራ ስድስተኛው ላይ ንጉስም አሳ እናቱን ማአክ ማአካን በማምለኪያ አጸድ ጣዖት ስላደረገች እናቱ ማለት ነው ከእቴጌነቷ አወረዳት። አሳም አሳምም ምስሏን ቆርጦ ቀጠቀጠው። በቄዶርን ወንዝ አጠገብ አቃጠለው ይላል። የዚሁ የእናቱን አንገት ቆርጦ አቃጥሎ ያው በሆነ ወንዝ ላይ እንደ ጣላት ያሳየናል እና ይህ አንድ ሰው የእግዚአብሔርን ፈልጎ ያልሻና ወይንም ከዚህ እምነት ራሱን ያራቀ አማኝ ፍርዱ ይህ በእውነት የጌታ ቃል ነው ወይ ጌታ እናቱን አንገቱን ቆርጥ አንገቷን ቆርጦ ከእቴጌነቱ አውርዶ ምስሏንም የዚህን አይነት አሰቃቂ እንትን እንዴት ይታያል ነው ሌላው በእግረ መንገድ አንድ ከዲትሮኖሚ ወይም ዳግም ላይ ያለውን ልጨምርና ወርዳለሁ በዲትሮኖሚ ላይ ምዕራፍ አንድ ጊዜ <clears throat> ዲትሮኖሚ 17 12 ላይ ማለት ነው ምን የሚል ነገር አለ ማንኛውም ሰው በኩሬ በዚያም አምላክህ እግዚአብሔር ለማገልገል የማይቆመውን ካህኑን ወይንም ፈራጁን ለመስማት ባይወድድ ያ ሰው ይሙት ከእስራኤልም ዘንድ ክፉን አስወግድ ይላል ማንኛውም ሰው በኩሬ በዚያ አምላክን እግዚአብሔር ለማገልገል የሚቆመውን ካህን አንድ ካህንን ያላዳመጠ ማመን ብቻ አይደለም ያላዳመጠን የሞት ፍርድ መፍረዱ ይህ የእግዚአብሔር ቃል ነው ወይ በኦልድ ቴስታሜንት ላይ ይህ ህግ በእውነት የእግዚአብሔር መንፈስ ያካተተ የጌታ ቃል ነው ወይ እና ይህን እግዚአብሔርን ያለመፈለግ እናትን አንገት ቆርጦ እስከ ማቃጠልና የሆነ ወንዝ ዳር ወስዶ የመጣሉ እንትን ይሄ ከጌታም እልኮት ነው ወይ እና እስቲ mic ያዙና እንመልሱልኝ ፕሊስ hello hello ይሰማል አመሰግናለሁ ይህን እድል ስለሰጣችሁኝ እኔ ጥያቄ ለአቡ ነው ለአቡ ነው እንትና እንትን ማለት መጀመሪያ እንትን ፈልጌ ነበር። ጥያቄን ከመጠየቄ በፊት ይሰማል አይደል? አዎ። okay። ጥያቄን ከመጠየቄ በፊት እንትን ይሄ ሃይማኖቱን ለተወሰው ምንድን ነው የተባለው? እግዚአብሔር እንደሚፈርድ ነው የተባለው እና እንትን ልዩነት ስላለው ብዬ ነው። ልዩነቱ ማለት ፍርዱን ለእግዚአብሔር መተውና ሰውን ማረድ የተለየ ስለሆነ ነው እና እንትን ለማለት ብዬ ነበረ። አሁን ወደ ጥያቄ ልሂድ። ጥያቄ ኡስታዝ ሱራት አላሀዟን እንትን ማለት ሰላሳ ሶስት ሀምሳ ስድስት ላይ ይሄ አንድ ችግር ቦታ አይቼ ነው ማለትም አላህና መልእክተኝ መላኮች ወደ ነቢዩ በረከት እንትን እንደሚሉ ቁርአን ያስተያልና ለምን እንደዛ እንደሆነ እንደታስረዳ አመሰግናለሁ። mic free። سلام عليكم። ሄኖክ አዲስ፣ ድምጽህ በጣም ቀጠነ ዛሬ። በሰላም ነው? ሰላም ከሆንክ ምንም አይደለም። ወይስ ማይኩ ነው? እና ዛሬ ትንሽ ድምፅህ ቀጠን ብሏል። እስኪ በሰላም ይሁን አይሁን ትነግረናለህ ኋላ ላይ። ጌታችን አላህ በሱረቱል አሕዛብ አንቀጽ ስድስት ላይ إن الله وملائكته አላህና መላእክቱ ዩሰሉነ አለ ነቢይ በነቢዩ ሙሐመድ عليه الصلاة والسلام ላይ የአክብሮት ህዝነትን ወይም ሰላዋትን ያወርዳሉ ሶ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ምእመናን ባሮች ሆይ صلوا አለይህ እናንተም የአክብሮት ህዝነትን ሰላዋትን አውርዱ ወሰሊሙ ተስሊማ ሰላምታንም ሰላም በሉ ይላል من مندنو صلواته ويمياكبرو تزنته بميلو دقمو إمام البخاري رحمه الله بصحيحة شولاين دقلتوت إذا كانت الصلاة من الله عز وجل بمعنى السناء أو الرحمة صلاة ويم رحمة كالله زندك هنا إذنت شرنة المورج وينم ثناء وداسيون مقلس إبالال وإذا كانت من الملائكة كملاكت كهونه دغمو الاستغفار لجسان لغسان متيق يهونال واذا كان من بني ادم كادم لجك هنا الدعاء لمنا أي يهونال اللهم صل على نبينا محمد وعلى اله وصحبه اجمعين ጌታችን አላህ ሆይ በነቢዩ ሙሐመድ عليه الصلاة والسلام እንዲሁም በቤተሰቦቻቸው የሐቅንም ጎዳና በተከተለ ሁሉ ላይ እዝነትህን አውርድ እንላለን። ይህንን ስናደርግ እኛ የምናገኘው profit ምንድን ነው? በእሳቸው ላይ አንድ ሰላዋትን ማውረድ ከአላህ ዘንድ አስር ራህመት እዝነትን ነው የምንገልጸው። ይሄ ደግሞ ለነቢያት ሁሉ የተረጋገጠ ነው ለሳቸው ብቻ ሳይሆን ሌሎች ነቢያትም ሲጠሩ በሱረቱ ሳፋት ምዕራፍ 37 ቁጥር 181 ቁጥር 181 ላይ ወሰላሙን አለል ሙርሰሊን ሰላም በመልእክተኞች ሁሉ ላይ ይሁን ስለሚል ምን እንላለን ስማቸው በተጠራ ቁጥር ዒሳ ኢየሱስ عليه السلام የአላህ ሰላም በሱ ላይ ይሁን ሙሳ عليه السلام የአላህ ሰላም በሱ ላይ ይሁን እንላለን ነቢያትን መከተላችን በእነሱ ጎዳና መሆናችንን እንገልጻለን ያንን በማለታችን ከአላህ ዘንድ profit ትርፎችን እናገኛለን ትሩፋት ይሰጠናል ማለት ነው ትርጓሜው ይሄ ነው والله ተዓላ اعلم ቲማቲም مايك فري እኔ አንድ ጥያቄ ጠይቃለሁ። ምክንያቱም ባለንበት ሀገር ሙስሊም የለም ክርስቲያኖች ናቸው እና የአሳማ ስጋ በላው ሳላውቅ ማለት ነው። ይህንን የአሳማ ስጋ ደውዬ ወደ ቤተሰብ ጋር ስነግራቸው በጣም የተከለከለ ነገር ነው እና እንዴት ባደር እኔ በጣም ሃይማኖት ተረብሿል። በጣም የሚያውቁ ሰዎች ቢያ የሆነ በጣም ተስፋ ያለውን ነገር ቢነግሩኝ እና ሁለተኛ ደግሞ ሌላ ጥያቄ ያለኝ እንዳስረዱኝ በጣም አመሰግናለሁ። mic free OK ቲማቲም ሙስሊም ነሽ? እስቲ ጻፊልኝ። ሙስሊም ነሽ? ቲማቲም OK አንቺ ባለሽበት ሀገር ሙስሊም የለም ስትይኝ ትንሽ አስደንግጠሽኝ ነበር። ሙስሊም የሌለበት ሀገር የለም በምድር ላይ እንደው ከሀገር ሀገር percent ኡ ይለያይ እንጂ ሙስሊም የሌለበት ሀገር በፍጹም ሊኖር አይችልም። ያው አንቺም ልትይ የፈለግሽው ምናልባት ከማጆሪቲና ከ minority ህግ አንጻር ሊሆን ይችላል። على كل حال ወደ ጥያቄሽ ልምጣ። ባለማወቅ የአሳማ ስጋ የተከለከለ መሆኑን ባለመረዳት በልቻለው ካልሽ አላህ መሀሪ ነው። አይደለም ባለማወቅ መረጃ ሳይደርሳቸው ለበሉት ይቅርና አውቀው የበሉ ሰዎች እንኳን ከልብ ተጸጽተው ወደ አላህ ከተመለሱ አላህ መሐሪያቸው ነው። በአላህ ላይ ሌላን ጌታ አበጅተው ኢየሱስ ጌታ ነው እያሉ የማርያም ልጅ የሆነውን ሰው የሆነውን እንደ ሰው የሚበላ የሚጠጣውን ዒሳን ጌታ ነው ብለው ሲያምኑ የነበሩ ወገኖች ነብይነቱና መልእክተኝነቱ ሲገለጽላቸው በንስሐ ሲመለ ሲመለሱ እንደተወለደ ህፃን ከኃጢአት ይታጠባሉ። በተለይ አንቺ ደግሞ የአሳማ ስጋ በቁርአን ወይም በሐዲስ የተከለከለ መሆኑ መረጃው ሳይደርስሽ ከተጠቀምሽ አላህ አይቀጣሽም። ማረጋገጫው ደግሞ የምትፈልጊ ከሆነ ሱረቱል ኢስራ ቁጥር 15ን ከፍተሽው ጌታችን ምን ይላል በምዕራፍ 17 በሱረቱ ልኢስራ ቁጥር 15 ላይ መን ይህተዳ ፈኢነማ የህተዲ ሊነፍሲ የተመራ ሰው የሚመራው ወይም የምሪቱ ጥቅም ለራሱ ነው ወመን ضለ ፈኢነማ የضሉ አለይሃ የጠመመም ሰው ጥሜቱ በራሱ ላይ ነው ወላ ተዚሩ ዋዚረቱ ውዝረ ኡኽራ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ወማ ኩና ሙዓዚቢን እዚህ ላይ ነው አሁን እንግዲህ እኛ ቀጪዎች አይደለንም ሐታ ነብዓተ ረሱላ መልእክተኛን እስክንልክ ይላል መልእክት ያልደረሰው ሰው በሚሰራው ስራ ወንጀለኛ ሆኖ አይቀጣም ግዴታ መልእክት ሊደርሰው ይገባል እውነት እህቴ አንቺ እንዳልሽው ምንም የማታውቂ ከሆንሽ ይኸው ዛሬ አውቀሻል ካሁን በኋላ ግን አውቀሽ ከተዳፈርሽ ነው ወንጀለኛ የምትሆኙ እንደ እስልምና ላለፈው ግን ጌታሽ አላህ መሀሪ ነው እስከ ዛሬ አንቺን እንኳ በህይወት ማቆየቱ ምህረቱን አይገልጽም መሀሪ ባይሆን ኖሮ እንደ በላሽ እዛው መቅጣት ይችል ነበር። ልክ ወንጀል ሲሰራ የህግ ሰዎች አይተው በ24 ሰዓት ወይ በ48 ሰዓት ፍርድ ቤት አቁመው አንቺ ላይ ቅጣት እንደሚያስወስኑት አላህ ስትበይ እያየ ልቅጣሽ ቢል የሚከለክለው ጌታ የለም። እስካሁን ማቆየቱ ራሱ ቸርነቱ ነው። ስለዚህ ጌታሽ አላህ መሀሪ ምህረተ ሰፊ ነው። አላህ ምን ይላል? ሱረቱ ዙመር ቁጥር 53 ላይ ቁል ያ ዒባዲየ አለዚነ አስረፉ አላ አንፉሲሂም ይላል ምዕራፍ 39 ቁጥር 53 በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከአላህ እዝነት መቼም ይሁን መቼ ተስፋ አትቁረጡ ኢናላህ የግፊሩ ዙኑበ ጀሚዓ ኢንድድ አላህ ፎርጊቭስ ኦል ሲንስ ኦል ሲንስ ኃጢአቶችን ሁሉ ይምራል ነው ያለው ኢነሁ ሁወ ልገፉሩ ረሒም መሐሪ ይቅርባይ አዛኝ ነውና ይላል። ስለዚህ ቲማቲም ሙስሊም እህታችን ከሆንሽ ምንም ችግር የለውም። አላህ መሀሪ ነው።